قل إن والصلاة والسلام على رسول الله والإله هو المعلوم المعبود الذي يستحق العبادة وليس الإله بمعنى القادر على الاختراع فإذا فسر الإله بمعنى القادر على الاختراع إلى آخره خير والإله له أملاك ما له هو المألوه السو يمي ملكنا المعبود يمي جزوتنا الذي يستحق العبادة يا مالت أملكو يمي جبو أملاك مالتنا وليس الإله إله سبال عيد اللم وليس الإله أملاك سبال عيد اللم ترقمو بمعنى القادر بمعنى ترقمو القادر شاي على الاختراع ልክ አይደለውም ቦታው እስካሁን ምለው ግን አለ አይደል አይሮድ وليس الاله አምላክ ማለት አይደለም بمعنى القادر ቃዲር ማለት አይደለም ቻይ ማለት አይደለም على الاختراع ምን በማለት ላይ በመፍጠር ላይ ቻይ ማለት አይደለም። ወይም ደግሞ እክትራዕ ማለት ምን ማለት ነው ብያለሁ ባለፈው። አንድን ነገር የጀመረ ማለት ነው አይደለ? እክትራዕ ማለት አንድን ነገር የጀመረ ማለት ነው። እና ትርጉሙ አንዳንዶች ምንድነው የሚሉት ላኢላሃ ኢለላህ ማለት የሚያበላ የሚያጠጣ የለም አላህ እንጂ ማለት ነው ብሎ ይፈስራሉ አይደል? ወይም ደግሞ አምላክ ማለት أمي فترة ما على النوت ربوم بلاس كم طال هي فإذا فسر الإله فإذا فسر تترجمة الإله أملاك ميلون ترجم بمعنى القادر شايبا ميلو ترجم وين معنى انسى صار كاس كم من برو فإذا فسر الإله إله ميلون ترجم بمعنى القادر قادر بميلو بيس كمد አለል እክትራዕ ምን በማለት ላይ ምን በማለት በመፍጠር ላይ ቻይ በማስገኘት ላይ ነገሮችን ካልነበረበት በማስገኘት ቻይ በሚለው ትርጉም ቢያስቀምጥ ዋዕተቀደ በዚህ ብቻ አልተብቃቃም። ዋዕተቀደ ምን አለ? እምነት አድርጎ ያዘ። ዋዕተቀደ እምነት አድርጎ ያዘ አነ ሀዘል ማዕና ይህ ትርጉም ጽንሰ ሀሳብ ሁወ አኸፍ ሁዋ አኸስ እሱ ምንድነው ኻስ የሆነ ነው። ይህ በቃ ውስን የሆነ ነው። ሁዋ ኻስ እሱ ውስን የሆነ ነው። ወስፉል ኢላህ አምላክ የሚለውን ትርጉም ምን የሚልልን ምን ማለት የሚገልጽ ነው። ወስፉል ኢላህ ሁወ እሱ አኸሱ ወስፉል ኢላህ የአምላክነት ውስን መገለጫ ነው ብሎ ማስቀመጥ ወይም ደግሞ ይህንን እምነት አድርጎ መያዝ ማለት አይደለም። አምላክ ማለት አምላክ ማለት ይሄ ማለት አይደለም። ወልማዕቡድ ነው። ግልጽ ነው። የሚገዝ ትክክለኛው ትርጉም ኢላህ ማለት ማለት ነው ብትሉ ምንድነው ብትሉት ሁወል መእሉህ የሚመለክ ማለት አልማዕቡድ ማለት ቃዲር አለል እኽትራ ብሎ ቢፈስር ትክክል አይደለም። ግልጽ ነው። ይህ በቃ የተወሰነ ውስን የሆነው መገለጫው ነው የኢላህነት ብሎ በዚህ ቢፈስር ትክክል አይደለም እያለ ነው። ግልጽ ነው። ወጀዐለ አደረገ ኢትባቱ ሀዛ ይህንን ማጽደቅ ይላል አምላክን ጌትነትን በመፍጠር ላይ ቻይ የሚለውን ወጀዓል አደረገ ኢስባቱ ሀዳ ይህንን ማጽደቅ ወልጋያ ምን አደረገው ድካ አደረገው والغاية ድካ አደረገው target አደረገው في التوحيد በተውሂድ ላይ ይሄ አይደለም የተውሂድ غاية ማለት አላህ ፈጣሪ ነገሮችን ካልነበረበት ያስገኘ ብሎ ነው እንዴ በቃ ነው እንዴ አይደለም የተውሂድ غاية አይደለም የሚመለክ መሆኑን ማረጋገጥ እንጂ ነገሮችን ካልነበረበት ያስገኘ ቻይ የሆነ አምላክ ብሎ መፈሰር አይደለም። ከማ የፍዓሉ ዛሊከ ይህንን እንደሚሰሩት እንደሚተገብሩት ዛሊከ መን የፍዓሉሁ ምን የሚሉት የሚተገብሩት ሚን ሙተከሊመት ሲፋትያ ሚን ሙተከሊመት ሲፋትያ ስለ አላህ ስብሓነሁ ወተዓላ ሲፋ የሚናገሩት ፈላስፎች ሙተከሊመቱ ሲፋትያ ማለት ስለ አላህ ስብሓነሁ ወተዓላ ሲፋ የሚናገሩ የሚያስቀምጡት ሰዎች እንደሚያስቀምጡት አይደለም ነው። እነሱ እንደሚያስቀምጡት አይደለም። ከሊመቱ ሲፋትያ ስለ አላህ ስብሓነሁ ወተዓላ ሲፋ የሚናገሩ ፈላስፎች ማለት ነው። ወሁወ እሱ የቁሉነሁ የሚሉት ይህንን አቂዳ ከየት ያዛችሁ ሲባሉ وهو እሱ الذي يانو ነው የቁሉ ነው የሚሉት بالحسن ቢል ሐሰን የንቁሉ ነው ነው የንቂሉ ነው እኔ ጋር እንደዛ እሺ ወሁወ እሱ አለዚ ያ የንቂሉ ነው ነቅል የሚያደርጉት ነቅል ማለት ምን ማለት የወሰድነው ነው የንቂሉ ነው በደንብ ያዙት የወሰድነው ነው አን አብል ሐሰን ከማ እ ከአብል ሐሰን አብል ሐሰን አልአሽዓሪ ማለት ነው። ከአብል ሐሰን አልአሽዓሪ ይሄ ሙሉ ስሙን አልጻፈላችሁም። አብል ሐሰን አሽዓሪ የአሽዓሪያ አቂዳ ሲባል ሰምታችሁ ታውቃላችሁ? ሴቶች እ አሰማችሁ? ወንዶች ታውቃላችሁ። ከዚህ በፊት አስተምሬያችኋለሁ። አሻኢራ የሚባል ራሱን የቻለ አቂዳ አለ። መስራቹ አብል ሐሰን አልአሽዓሪ ይባላል። እሱ ግን ከምን ከአሻኢራ አቂዳ ተውበት አድርጓል። ግልጽ ነው። ግን አሁን የእሱ መንገድ ብለው ግን ይይዟል። እሱ ግን ተውበት አድርጎ ወደ አህል ሱና ወልጀማ ተመልሷል። ሲፋ ላይ ያለውን ነገር አስተካክሎ ማለት ነው። እሱ መጀመሪያ ከአሽዓኢራ የራሱ መንገድ ነበረው። ከዛ በኋላ ወደ ማቱሪድያ ሄደ። ከማቱሪድያ ደግሞ ወደ አህል ሱና ነው ተውበት አድርጎ የገባው። ግልጽ ነው። ሰዎች ግን ያንን ይዞ የአሻኢራ መንገድ የአህል ሱና ነው ብሎ ይዞ ሽንጥ ገትረው የሚከራከሩ በዛ መንገድ ላይ የሚጓዙ አሉ ማለት ነው። وهو الذي يقولونه عن ابي الحسن واتباعه የሱም ተከታዮች በቃ ምንድነው የሚሉት አምላክ ማለት ምንድነው አምላክ ማለት እነሱ ጋር ምን ማለት ነው እሺ ያስረዱኝ አሁን በተማር ነው አምላክ ማለት እነሱ በሚሉት ምን ማለት ነው እ አልቃዲሩ አለል እክትራዕ ነገራቶችን በመፍጠር ቻይ ማለት ነው። ይሄ ነው ትርጉሙ። እሺ ምንድነው ትክክለኛው ትርጉሙ ምንድነው? ንገሩኝ ሴቶች። ማሻአላህ አላህ ይፍታህ ለኪ هو المألوح المعبود ማለት ነው። እሱ የሚመለክ ፈተና ላይ ማመጣ ማ معنى الحقيقة للإله ብላችሁ በዚህ አይነት መልኩ ነው ልታስቀምጡ የሚገባው ማለት ነው። هو المألوه المعبود እዛ ላይ ምርጫ ላይ ባመጣ ማዕነ ልኢላህ ቃድር አለ ልእክትራዕ አሊፍ ባ هو المألوه المعبود ጂም ማ ፊ ጀዋብ ብል የትኛው ነው መልሱ? የትኛው ነው መልሱ? እ ስንተኛው ነው እርሱ ባ ነው ይጥራለ ባ ነው አልማዕሉፍ አልማዕቡድ ነው አሊፍ ኤክስ ነው ማለት ነው የሚሆነው ስለዚህ ይህንን ግን እንደዛ አድርገው ካብለ ሐሰን አላሽዓሪ ያገኘነው ጠሪቃ ነው ብለው ይሄዳሉ ማለት ነው። ሱፊዮችም ይህ አይነት ሁኔታ ነው ያላቸው። አብዛኛው ሱፊ የሀገራችን ሱፊዮችም የአብል ታውቋቸው ምን ሳይታወቃቸው እሱን ጠሪቃ ነው ይዞ የሚጓዙት ማለት ነው። لم يعرفوا حقيقة التوحيد ሰዎች ምን አላሉ ምን አላሉ ለም ያዕሪፉ አላወቁም ሐቂቀተ ተውሂድ የተውሂድን እውነታ ትክክለኛውን የተውሂድ እውነታ አላወቁትም አለዚ ባዕተ አላሁ ቢሂ ረሱለሁ ሰለላሁ ዐለይሂ ወሰለም ነቢዩ ዓለይሂ ሰላቱ ወሰላም አላህ የላከበትን ጠሪቃ የሚያውቁ አይደሉም እነሱ አላወቁትም ፈኢነ ሙሽሪክ ልዓረብ እነሆ እኮ የአረብ ሙሽሪኮች ካኑ ሙቅሪነ እነሱ ምን የሚሉ ነበሩ? የሚያረጋግጡ ነበረ ቢአን አላህ ወህደ እሱ ብቸኛ አምላክ መሆኑን ኻሊቁ ኩል ሸይ የሁሉም ነጋሪ የሁሉም ነገር ፈጣሪ መሆኑን ወካኑ ነበሩ ማ ሀዛ ከዚህ ጋር አላህ ፈጣሪ ነው ከማላታቸው ጋር ሙሽሪኪን ምን ነበሩ? በአላህ ላይ የሚያጋሩ ነበር። አላህ ፈጣሪ እንላሉ፣ ዞር ብለው ደግሞ ላት ዑዛ መናት እያሉ ይጠሩ ነበር፣ የጭንቅ ጊዜ ወደ እነሱ ይጠጉ ነበር። ለዚህ መረጃ የሚፈልግ قال الله تعالى አላህ ስብሓነ ወተዓላ ብሏል፣ وما يؤمن أكثرهم بالله إلا وهم مشركون። وما يؤمن አያምኑም እነሱ በእነሱ የሚያምኑ አይደሉም። أكثرهم አብዛኞቹ بالله በአላህ إلا وهم مشركون በእሱ ምንም ያሉ ቢሆኑ እንጂ የሚያጋሩ ቢሆኑ እንጂ በማለት አላህ ተናግሯል። ቃለ ጣኢፈቱን ሚነ ሰለፍ ከሰለፎች እንግዲህ የተወሰኑት ብሏል። ሰለፍ ሲባል ምን ማለት ነው? ሴቶች ሰለፍ ማለት ነው እ ሰሃቦች የሰሃቦች መንገድ አይደለም የምትሉ ሰሃቦች ታቢዒዎች አትባው ታቢ የእነሱን መንገድ የተከተሉ እንዲህ ነው ታስቀምጡ። የሰሃቦችን መንገድ የሚከተልም አካላችሁት ሰሃቦችን አልጠቀሳችሁም ማለት ነው። አረ እነዚህ አይደለም ግልጽ ነኝ አረ السلف من هم السلف الصحابة والتابعيون وأتباع التابعيون ومن تبعهم الناس من يعلم يتكتل الناس يتكتل من يبالا سلف الناس يكونوا الناس يتكتل من يبالا سلفي انتبهوا من يبالا سلفي يبالا وإما أهل السنة والجماعة عرلا يبالا الناس سلف ما أنه كتبالاته ሰሓባ ሰሓቦች ከዛ ታቢዕዮች ከዛ አስባው ታቢዕይን እነዚህ ነብዩ ሶስት በላጭ ቁሩኑል ሙፈደላ የሚባሉ አሉ አይደል እ ምርጥ ዘመኖች ክፍለ ዘመን ከኔ በኋላ የሚመጡ ብለው የተቀመጡት እነሱ ናቸው። ከዛ በኋላ ማን እነሱን የተከተለ ደግሞ ይባላል ሰለፊ ይባላል ማለት ነው። ሰለፍ ማለት እነዛ ምን አሉ ሰለፎች ተስአሉሁም ትጠይቃቸዋለህ መን ኸለቀ ሰማዋቲ ወልአርድ ሰማይና ምድርን ማን ፈጠረ ብለህ ብትጠይቃቸው ሙሽሪከል አረቦች ፈየቁሉነ ብለው ይላሉ አላህ አላህ ብለው ይመልሳሉ። ወሁም እነሱ ማዳ ከዚህ ጋር ያዕቡዱነ ገይረሁም ከእሱ ውጭ ያለን ምን ይላሉ ያመልካሉ። የሚጠራመስ አቋም ነው ይዞ የሚሄዱት ማለት ነው። ቃለ አላሁ ተዓላ አላህ ስብሓነሁ ወተዓላ ብሎ ይላል قل لمن الأرض ومن فيها إن كنتم تعلمون فيقولون لله قل فلا تذكرون قل من رب السماوات السبع ورب العرش العظيم سيقولون لله قل أفلا تتقون قل من بيده ملكوت كل شيء وهو يجير وهو يجير ولا يجار عليه إن كنتم تعلمون فيقولون لله قل فأنا تسحرون قل بلهبل يا محمد تيكاتشو لمن الأرض مدر لما نجبلاتشو ومن فيها بوستان ميلو إن كنتم تعلمون أن التوبه التوقع كونستي لا أنش بلاج سيقولون لله لما نيلوها لا الله نبري من رسول الله قل بلحبل يا محمد يا نبي الله أفلا تذكرون تاريخ تجسسوا من نزاك على قل بلحبل يا محمد يا نبي الله طيك من رب السماوات السبعي يسبات سوالتنا والسمايات ጌታ ማን ነው በላቸው። ወረቡል አርሽል ዐዚም የታላቁም ማርሽ ባለቤት ጌታ ማን ነው በላቸው። ሰየቁሉነ ሊላህ አዎ ጌትነቱ ለአላህ ነው ይላል። ቁል አፈላ ተተቁን እና ታዲያስ አትፈሩትም? ቁል ብለህ በል ምን ቢየዲሂ መለኩቱ ኩል ሸይ የእያንዳንዱ ነገር ተመልከቱ። ቁል ብለህ በል ምን ቢየዲሂ በእጁ የሆነው ማን ነው? መለኩቱ ኩል ሸይ የሁሉም ነገር ንግስና መለኮት ምን ማለት ነው? ንግስና ለማን ነው በላቸው። ወሁወ ዩጂሩ እሱ የሚጠብቅ ወሁወ ዩጂሩ እሱ ምን የሚል የሚጠብቅ ወላ ዩጃሩ አለይህ በሱ ላይ ግን የማይጠባበቁበት ምን ማለት ነው? በሱ ላይ የማይጠባበቁበት ሰው ልጅ ይጠበቃል አይደል? አላህ ግን እስቲ እንጠብቀው አላህን ብሎ እስቲ የተደራጀ አለ አንተን ለመጠበቅ ስንት ነገሮች ቆመዋል። ግልጥ ነው። እንደ ሀብትህና እንደ ንብረትህ የሚጠብቁ ነገሮችን ብዙ ታደርጋለህ። ግልጥ ነው። ለአላህ ግን ማንም ጠባቂ የለም እዚህ مخلوق ላይ አለ ማለት ነው። ነው። እሱ ጠባቂ ولا يجار وهو እሱ يجير የሚጠብቅ ወላ ዩጃሩ አለህ በሱ ላይ የማይጠባበቁለት ምን የማይጠብቁት ግልጽ ነው። ይጠብቃል እንጂ አይጠበቅም። إن تعلمون የምታውቁ ከሆነ እስቲ ንገሩኝ ማን ነው ሰየቁሉነ ሊላህ ይህ ሁላ ለአላህ ነው ይለዋል። ቁል ብለህ በል ፈአና ቱስሐሩን ታዲያ ለምን ትታለላላችሁ? ፈአና ቱስሐሩን ታዲያ እንደዛ እያላችሁ ትታለላላችሁ? ጥያቄ ነው። ፈአና ቱስሐሩን ታዲያ ትታለላላችሁን? ቱስሐሩን ሰዓረ ማለት አታለለ ማለት ነው አይደል? ሲህር የሚለውም ከዛ ነው የመጣው። ግልጽ ነው። ኺያና ገሽ ስላለበት ነው። ስለዚህ ይሄ ተውሂድ ሩቡብያ ማረጋገጥ ምን ማለት አይደለም፣ ሙወሒድ መሆን ማለት አይደለም። ግልጽ ነው። ተውሂድ ምንን ማረጋገጥ ተውሂድ ሩቡብያን ምን ማለት ማረጋገጥ ተውሂድ ኡሉህያን ማረጋገጥ ማለት አይደለም። ግልጽ ነው። ተውሂድ ሩቡብያን ያረጋገጠ ሁላ እ ተውሂድ ኡሉህያን ያረጋገጠ ነው ማለት አይደለም። ግልጽ ነው። ተውሂድ ኡሉህያን ያረጋገጠ ግን ምንን ያረጋግጣል? ተውሂድ ሩብያን ያረጋግጣል። ገብቷቸው አላህን ብቻ የሚያመልክ ሰው እ አላህ አምላክ መሆኑን ያውቃል። ምን መሆኑን ያውቃል? ጌታ መሆኑን፣ የሁሉም ነገር አስገኝ መሆኑን ያውቃል። ስለዚህም ብሎ ነው አላህን ብቻ ምን የሚለው የሚያመልከው የሚገዛው ማለት ነው። መፍሁም ግልጽ ነው ይመስለኝ። ፈለይሰ ኩሉ ፈለይሰ አይደለም ኩሉ መን አቅራ ያረጋገጠ ሁላ ቢአን አላህ ተዓላ ረብ ኩል ሸይ አላህ የሁሉም ጌታ መሆኑን ማለት ነው ያረጋገጠ ሁላ ወኻሊቁሁ የእሱም ፈጣሪ መሆኑን ያረጋገጠ ሁላ የኩኑ ዓቢደን ለሁ ለሱ ምን ይሆናል ባሪያ ይሆናል ማለት አይደለም ዱነ ማ ሲዋሁ ከሱ ውጪ ካሉት ካላህ ውጪ ካሉት ሁላ እሱን ለአላህ ይገዟል ማለት አይደለም። ዳኢ የለሁ አላህን ብቻ ይላመናል፣ ለአላህ ብቻ ይዳፋል ማለት አይደለም። ዱነማ ሲዋው ከሱ ውጪ ካሉት ውጪ አላህ ብቻ ግልጽ ነው። ለሌሎቹ ሳያደርግ ዱነማ ሲዋው ማለት ለሌሎቹ ሳያደርግ ከሱ ውጪ ላሉት ሳያደርግ አላህን ብቻ ይጠራል ማለት አይደለም። ይዋሊ ፊሂ ስለ አላህም ብሎ የሚወዳጅ ወዩዓዲ ፊሂ ለአላህ ብሎም ጠላት አድርጎ የሚይዝ ሰው ይሆናል ማለት አይደለም። ወዩጢዕ ረሱለሁ መልእክተኛውንም ይታዘዛል ማለት አይደለም። እደግመዋለሁ፣ ልብ በሉ። ፈለይሰ ኩሉ መን አቀራ አይደለም ሁሉም ያረጋገጠ ቢአነ አላህ ተዓላ ረበ ኩለ ሸይ አላህ የሁሉም ነገር ጌታ ነው ያለው ሁላ ወኻሊቁሁ የሁሉም ነገር ፈጣሪ ነው ያለው ሁላ የኩኑ ዓቢደን ለሁ ለሱ ምን አይደለም ባሪያ አይደለም ለማ ለአላህ ለምን ካለ ይኸው ሙሽሪከል አረቦች አላህ ምንድን ነው ይላሉ ጌታ ነው ይላሉ አይደል ያስገኘው የፈጠረው እሱ ነው ይላሉ ግን ለአላህ ተገዝተዋል ተገዝተዋል አልተገዙም አላህን ብቻ ነው የሚጠሩት አይጠሩ ከአላህ ውጭ ያለንም ይጠራሉ እሺ ለአላህ ብለው ይወዳጃሉ ለአላህ ብለው ጠላት ያደርጋሉ አያደርጉም እንደዚህ የለባቸው ይዋሉን اليهود والنصارى ግልጽ ነው አለ የሚወዳጅ የነሱ ወዳጅ ሌላ ነው ወለዚነ ከፈሩ አውሊያኡሁም ጣጉት አረ የነሱ ወዳጃቸው ጣዖት ነው ስለዚህ ምን አለ ሁሉም በቃ አላህ ጌታ ነው ያለ ፈጣሪ ነው ያለ ሁላ አላህን ብቻ ይገዛል ብለህ እንዳታስብ ዱነ ማሲዋው ከሱ ውጪ ማንንም ሳይጨምር ዱነ ማሲዋው ከሱ ውጪ ማንንም ሳይጨምር ለአላህ ብቻ ነው የሚጣራው ዱነ ማሲዋው ከሱ ውጪ ላሉ ለማንም ሳይጣራ ብለ ማለት አይችልም ለአላህም ብሎ ነው የሚወዳጀው ለአላህ ብሎ ነው ጠላት የሚያደርገው መልእክተኛዎችንም ይታዘዛል ብለህ እንዳታስብ ግልጽ ነው መሰለኝ ሴቶች ለእናንተ ነው እየደጋገምኩ ያለው ግልጽ ነው እ ወዐመቱል ሙሽሪኪን አብዛኞቹ ሙሽሪኮች አቀሩ አረጋግጠዋል ቢአነ አላህ ኻሊቁ ኩል ሸይ የሁሉም ነገር ፈጣሪ ማን መሆኑ ማን መሆኑ አላህ መሆኑን አረጋግጠዋል። አብዛኞቹ ሙሽሪኮች ወአስበቱ ሸፋዕ ወአስበቱ ሹፈዓ ግን አማላጆችንም አጸኑለት። ወአስበቱ አጸኑለት፣ አጸደቁለት ለአላህ ሹፋዓ ማንን ምን ተጋሪዎችን ወይም አማላጆች አማላጆች ብሎ ሸገሸጉ ማለት ነው። አማልክቶችን ሁላ አለዚነ ዩሽሪኩነሁም ቢህ በሱ ምን የሚሉትን የሚያጋሩባቸውን አጸደቁ ለአላህ። እነዚህ ሹፋዓ ናቸው። ሹፋዓው ኢንደላህ ለምን ትገዛላችሁ? ዩቀሪቡና ኢለላሂ ዙልፋ በማለት ተናገሩ ማለት ታዲያ የእነሱ አላህ ብቻ ፈጣሪ መሆኑን ማረጋገጥ ምን ትርጉም አለው? ወጀዐሉ ለሁ ለሱም አደረጉለት ለማ ለማ لا الله أندادن من بالانت أنا در كلت بالانت أنا إلى أن قال رحمه الله أنديس كم يرون يجروا درس شيخ الإسلام تيمية أتلون ولهذا لازم سبال كان هنا من أتباع هؤلاء كالنزي تكتوا الليل ولهذا لازم كان نفر من أتباع هؤلاء كالنزي تكتوا كالنزي تكتوا كوست ما لم علمه هؤلاء لهذا الذي كان هنا من أتباع هؤلاء كالنزي تكتوت ما أنا مكتت የእነሱን የሚከተል የሙሽሪኮችን ጎዳና የሚከተል ማለት ነው። ስለ እነሱ እያወራን ያለ ነው አይደል እንዴ? ምን ይሄ አላህ ጌታ ነው እያሉ ከሚሉት ማለት ነው። ግን በአላህ ላይ ከሚያጋሩት የነሱ ተከታዮች መየስጁድ ሊሸምስ ምንም ይገዛል። ለሸምስ ለፀሐይ ምንም ይላል የሚሰግዳለ። ግን ምንድነው የሚለው? እሺ አላህ ምንድነው ይላል? ጌታ ነው፣ ፈጣሪ ነው፣ ነገሮችን ያስገኘናል። ግን ለፀሐይ ይሰግዳል። ወልቀመር ለጨረቃ ወልከዋክብ ለምን ለከዋክብትም ወየድዑሃ አይደል ይጠሯታል ሱሙ ይጾምላታል ለፀሐይ ለጨረቃ ወየንሱክ ለሃ ለሷም የሐጅ ክንዋኔ ይፈጽማል ወየንሱክ ለሃ ለሷም የሐጅ ክንዋኔ ይፈጽማል ሌላኛው ትርጉምስ ምንድነው ወየንሱክ ያርድላታል ሁለት ትርጉም ይኖራል ወየተቀረቡ ኢለይሃ ወደ እሷ ምን ያደርጋል ቁርባን ያደርጋል ቁርባን ያደርጋል ቁርባን ታውቃላችሁ አይደል ሴቶች ቁርባን ማድረግ አታውቁም? ታውቃላችሁ? ድምጻችሁን የሰማው ቁርባን ማድረግ ምን ማለት መሳል መሳል ማለት ነው። እንደ ቁርባን ማድረግ እጅ መንሳት ማለት ነው። እጅ መንሳት ሰተው እጅ መንሳት ማለት እዛ ሲል ለአማልክቶቻቸው የሚያደርጉላቸው ማለት ነው። ግልጽ አምላክ ስለሆኑ ብለው ያደርጋሉ አይደል እንዴ? አይደል እንዴ? ማረድ ምን ማለትን ያቃርቡናል ብለው የተለያዩ ነገሮችን ማድረግ ግልጽዋን ثم يقول ከዚያ ብሎ ይላል ኢነ هذا ኑኩይ ለይሰ ቢሽርክ ይላል። ይህንን ሁላ እያደረገ እኔ አላህ በቃ አምላክ ጌታ ነው ብዬ አምኛለሁ። እነዚህ በቃ ማድረጌ ለነሱ ማድረጌ ምን አይባልም ሽርክ አይደለም ይላል። እኮ ሰውየው ምን ውስጥ ወድቆ ባህር ውስጥ ወድቆ ምንም እርጥበት አልነካኝም ቢል ማለት ነው። ግልጽ ነው። ወይም ምን ውስጥ ቦይ ውስጥ ወድቆ ምንም ጭቃ አልነካኝም ቢል ማለት ነው። እነዚህ ሰዎች ባህር ውስጥ ነው የገቡት፣ ውሃ ብቻ አይደለም። እርጥበት አልነካኝ ምንም እኮ አልነካኝ እንዲል የሆነ ባህር ውስጥ ወድቆ እነዚህም ሰዎች ሽርክ ላይ ተዘብዝፈው ነው ወድቆ አይደለም ብቻ ምንድነው ምነው ተዘብዝፈው ምን ይላሉ እና ሀዛ ለይሰ ቢሽርክ አሉ ኢነመ ሽርኩ ማለት እኮ ይላል ኢዛ ተቀተ ስታስብ ነው አነ ልሙደብረተ አነሃ ልሙደብረቱ ለኔ ምንድነው ይስል ነው ለኔ አስተናባሪዬ እሷን ይስል ነው አነል ሙደቢ አነሃል ሙደቢረቱ ነው የሚለው ልክ ነኝ አነሃል ሙደቢረቱ ሊ እሷ ለኔ አስተናባሪ ነው ይስል ምን ምኗ ጣውቷ ጨረቃዋ ፀሐይዋ ከዋክብቷ እኔን የምታስተናብረኝ ግልጽ ነው የምታስተናብር ማለት ምን ማለት ነው የምታቀናብር ምታበላ ምታጠጣ እንደፈለግኩ ምታለያ ይውላ ነገር ግጥ ነው ሕያው የምታደርገኝ የምትገለኝ ምናምን ስል ነው። አለበለዚያ እኔ ለአላህ ከሰጠው ችግር የለውም ብሎ ነው የሚያስቡት ማለት ነው። ይሄ እንግዲህ ምን እንደሚባል ፍርዱ ለእናንተ ነው ማለት ነው። ሰው ልጅ እንደዛ እየሰራ እኔ ምንም አልሰራውም ሽርክ ውስጥ አልገባውም ቢል ነው ፈኢዛ ጃአልቱሃ ይልሃል ያደረግኳት ጊዜ ፈኢዛ ጀዓልቱ እሷን ካደረግኳት ሰበበን ምን ሰበብ ካደረግኳት ወዋሲጠተን አላህ እኮ እሷን የሰጠኝ በእሷ ምክንያት ነው፣ በጨረቃ ምክንያት ነው፣ በከዋክብት ምክንያት ነው። ግልጽ ነው። የተለያዩ አሉ። አሁንም እኮ አሉ ህንድ ውስጥ የተለያዩ ግልጽ ነው። ከዛፍም ከምን የጨረቃ ከዋክብት እንዲለይተው አሉ። ግልጽ ነው አለ የፍቅር አምላክ የኛ አምላክ ምናምን ብለው እንዳለ ይከፋፍሉታል ማለት فإذا جعلتها سببا وواسطة ግልጽ ነው። ወዋሲጣ ማለት ማለት አዳራሽ ወይ አማካይ አማካይ ወይም መዳረሻ ለም አኩን ሙሽሪከን ምን አልሆንም እኔ ሽርክ ለም አኩን ሙሽሪከን ሙሽሪክ አልሆንም አለ። ግን አለ ሙአሊፍ ሼኹል እስላም ኢብኑ ምን አለ ምን አለ ወሚነል መዕሉሚ እንደሚታወቀው አለ ወሚነል መዕሉሚ እንደው በቃ ማንም በማይስተው የማወቅ ሁኔታ ነው። ኢፍጥራር ማለት ምንም የሰው ልጅ በቃ ይሄን ነገር የሚስተው ያልሆነ እውቀት ምን ይባላል? ምን ይባላል? ማዕሉም ቢልኢፍጥራር ይባላል። ወሚን አልማዕሉሚ እንደሚታወቀው ቢልኢፍጥራር የግድ ማለት ነው። ኢፍጥራር ከፈለክ የግድ በለው እንደው የግድ ሁሉም ነገር ነው ሁሉም ሰው የሚያውቀው ነገር እንደው ምን ማለት ከማወቁ ቅሮት የሌለው ገብታችኋል። በአማርኛ ምን እንደምለው አላለ። አይ በግልጽም ሊሆን ይችላል። ግልጽ ነው። ምንም ማንም አይስተው ማለት ነው። ግልጽ ነው። መታወቅ ያለበት ሚን ዲን ኢስላም ከዲን ኢስላም ከወሰድ ነው እንደው ማወቅ ካለብን ማንም የማይስተው ከቱስ አነ ሀዛ ሽርክ ይህ ምንድን ነው? ምንድን ነው? ሽርክ ነው። ማንም ሰው የሚያውቀው ግልጽ ነው። አላህን ስብሐነ ወተዓላ ምን እያለ እሱ ጌታ ነው የሚያበላ የሚያጠጣ እሱ ነው ብሎ ሌላ የሚያመልክ ሽርክ ማለት ራሱ ይሄ ነው። እንዳ ከላሙ ንግግሩ እዚህ ጋር ተቆስተለ ቁልቱ ብያልኩኝ ይላሉ። ማ ማን ነው ባያች? ኢብን ተይሚያ ማጨረስን እኮ እንዳ ከላሙ አለ። ንግግሩ ተቋጨ። ማን ነው? ሴቶች ማን ነው? ፈውዛን አይደለ አሁን በቃ ቁልቱ የሳቸው አለቀ የሸኹል እስላም አለቀ እና ንግግራቸው ቁልቱ ብያልኩኝ አሉ ወሃዳ ይኮ ማ የቁሉሁ የሚሉት ነው ዑባዱል ቁቡር ልየውም ዛሬ ላይ ቀብርን ተገዢዎች የሚሉት ንግግር ነው ዑባዱል ቁቡር ቀብሮች ምንም ይሉት የሚያመልኩ የሚገዙ አልየውም ዛሬ የተቀረቡነ ኢለይሃ ወደ እሷ ይቃረባሉ ቢአንዋዕ ልዒባዳ የተለያዩ ምኖችን እያደረጉ አምልኮን እያደረጉ ወየቁሉነ ብለው ይላሉ ሃዛ ለይሰ ቢሽርክ ይህ ምን አይደለም ምን አይደለም ሽርክ አይደለም ይላሉ ሊአነና ምክንያቱም እኛ ይላሉ ሊአነና ምክንያቱም እኛ ላ ናዕተቂዱ አና ምንም ፊሃ በሷ ውስጥ አነሃ ተኽሉቅ ወቱደብር እሷ እኮ ትፈጥራለች፣ ነገሩን ታስተናብራለች ብለን የምናምን አይደለም። ወኢነማ ጀዐልናሃ እኛ እኮ እነዚህን አማልክቶችን ያደረግነው ወሳኢጥ ናቸው። ወሳኢጥ ማለት ነው አማካይ መዳረሻ ማለት ነው። አብሬትዬ አልከስዬ የቦረናው እያልን ብንጮው እነዚህ መዳረሻ ናቸው። ግልጸዋለ መዳረሻ ናቸው እንጂ እነሱ ነገሮችን ያስተናብራሉ ያከናብራሉ እያልን አይደለንም። ወሳኢት ናቸው። ነተወሰሉ ቢአስሓቢሃ በእሷ ባልደረቦች ምንም ምን እንበል የምንዳረስበት ነተወሰሉ ቢአስሓቢሃ ቢአስሓቢሃ ማለት በማን ባልደረቦች በቀብር አይደል በቀብር ባለቤቶች የምንዳረስበት ነው ብለው ይላሉ። ይህ ከእውነት የራቀ ግልጽ ያለ እንደ ጨረቃ ያበራ ሽርክ ነው። ግልጽ ነው። ምንም ያክል ቢያስተባበሉትም ማለት ነው። እዚህ ላይ ያልገባችሁ ነገር ካለ ጠይቁኝ። ትንሽ ፈጠን ፈጠን ብያለሁ አይደል? ሴቶች ፈጠን እያልኩ ነው። ፈጠን ምለው ኪታቡ እንደዚህ ካልሆነ አይገፋም። እሺ ጥያቄ ካላችሁ ጠይቁኝ። ማለት ያቀራሩ ሁኔታ ተመችቷቸዋል እ ሁላችሁ አዎ ንገሩኝ። ካልተመቻችሁ ወረቀት እጃችሁ ላይ ነው። ወረቀት ጻፉና ላኩ። ቂራቱን በተመለከተ አስተያየት ሁሌ ስጡኝ። እኔ አስተያየት ፈልጋለሁ። ካልሰጠሽኝ ግን ዝም ብዬ ማስተማር ነው። እኔ እንዳትወጪ። ምክንያቱም እኔ ሰዓቶችን መጠቀም እፈልጋለሁ። የኪታብ ማለፍ ስላለበት ያልገባቸዋል። ከሌለ ልቀጥል። ወደዚህ ተጋብራለች። አልቃል እንትኑ እኔ ጋር የለም እንደዛ የሚል ሁለቱም የለም። አልቃዲሩ አለል ኸልቅና አለል እኽትራ እኔ ጋር የለም። ያለው አንድ ብቻ ነው። አልቃዲሩ አለል እኽትራ ብቻ ነው ያለው። በቃ ችግር የለውም አስገቡት። እናንተ ጋር ጭማሪ አለ? ኸልቅ ነው፣ እኽትራ የለም። በቃ ችግር የለም። ሁለቱም አንድ ነው። ግልጽ ግን ባለፈው የኸልቅና የእክትራ ልዩነት ምንድን ነው ብያቸው። እክትራ ማለት አንድ ነገር ካልነበረበት ማስገኘት ጅማሬ ነው። ኢብዳዕ ብያቸዋለሁ አይደል? ያንን ይዛል። ግልጽ ነኝ። ጥሩ ጥያቄ ነው። ሌላ ግልጽ ነው። አሁንም እየፈጠንኩ ነው የምሄደው። ከኔ ጋር በደንብ ተከታተሉ። أساليب القرآن في الدعوة إلى توحيد الإلهية أساليب أساليب مالت طريق مالتنا أساليب مالنا مالنا طريق مالتنا القرآن የቁርአን መንገድ እንዴት ነው في الدعوة إلى توحيد الإلهية ወደ ተውሂድ الألوهية ሲጣራ አጠራሩ መንገዱ እንዴት ነበር አሳሊብ ማለት እስሎብ ነው አይደለ ታሪክ ማለት ነው እንዴት ሲጣራ እንደነበረ ማለት ነው لما كان توحيد الربوبية توحيد الربوبية የሆነ ጊዜና ቀድ አቀረ ቢህ ናስ ሰው ልጆች ያረጋገጡበት ነገር የሆነን ጊዜና ቀድ በርግጥ አቀረ ቢህ ናስ የሰው ልጆች ምን ብለውበታል? አረጋግጠውበታል። ካፍሩም አረጋግጠውበታል። ፈጣሪ ማን ነው የምትለው የቋንቋ ልዩነት ነው እንጂ ይነግርሃል። ግልጽ ነው። አረቦች ጋር ብትሄድ ምንድን ነው ይላል? አላህ ይላል። ካፍሩ ነው ሁሉም። ግልጽ ነው። ሁሉም ይልሃል ማለት ነው። ቀድ አቀረ ቢህ ናስ በምን አይነት መልኩ ቢሙጂቢ ፍጣሪህም ከፊጥራቸው አነሳሽነት ባዒት ማን ቢሙጂብ ማን ሙጂብ ማለት ማለት አነሳሽነት ቢሙጂብ ማለት ማለት አነሳሽነት ፍጣሪህም ከፊጥራቸው አነሳሽነት አለቲ ፈጠረናተ አለይሃ የሰው ልጅን አላህ ስብሐነ ወተዓላ የፈጠረበት ነው። ውስጡ ግልጽ ነው፣ ሁሉም አለ። ለምን ብለው ነው ታዲያ ቄሶች የሚረባረቡት? ይረጭ እየተባለ ካልተረጨ ምንድን ነው የሚሉት እነሱ? ወይም ደግሞ ክርስትና ይነሳ ይላሉ አይደል? ክርስትና ካልተነሳ ሙስሊም ነው ይላሉ አይደል? ና ማንም ካልበከለው ሁሉም አላህ ስብሐነ ወተዓላ በውስጡ አስቀምጦ የፈጠረበት ሁኔታ ይዞ ነው። فأبواه يوهودانه أو ينصرانه አው يمجسانه قلت ነው እንጂ ሁሉም ያው ነው የተፈጠረበት ቢሙጂ ፍጠር ወነظرهم ወነظرهم في ከውን كون ማለት ዩኒቨርስ ማለት ነው። ግልጽ ነው። ከውን ማለት ዩኒቨርስ ፍጥረቱን ከመመልከት ጋር ወነظرهم ከመመልከታቸው አንጻር ፍልከውን በፍጥረቱ ላይ ዩኒቨርስ ላይ ያለውን ከመመልከት አንጻር አምላክ አለ ብሎ ሁሉም ማረጋገጡ ይሄ የሚያነሳሳ ነገር ነው። ግልጽ ነው። ፊጥራት ሁለተኛው ደግሞ መመልከት ይሄ እንግዲህ በአጋጣሚ የተገኘ አይደለም። ግልጽ ነው። እስቲ አይንሽን ተመልከቺ። የአይንሽ አቀማመጥ ግልጽ ነው። የከንፈር የምላስ አቀማመጥ ግልጽ ነው። የአፍንጫ ሁኔታ አቀማመጥ ተመልከች እስቲ። በአጋጣሚ የተገኘ ነው ብለሽ ታስቢያለሽ? ጆሮች ሌላ ቦታ ቢሆን፣ አይንሽ ሌላ ቦታ ቢሆን እስቲ ተመልከቱት ማለት ነው። አላህ ለሁሉም ጥንቃቄ ያለው አፈጣጠር ማለት ነው አድርጎ እንደፈለግን ብንሆን እነዚህ የሰጠን ሁኔታ የምንሰራላቸው አይደለም ማለት ነው። ግልጽ ነኝ። ስለዚህ ይህ ሁላም እንደው በአጋጣሚ የተገኘ አይደለም። ወካነ ልቅራሩ ብሂ በሱ ማረጋገጥ ወሕደሁ በማ በተውሒድ ሩቡብያ ብቻ ማረጋገጥ ላየክፊ የክፊ ምን አይነት አይበቃም። በተውሂድ ሩቡብያ ብቻ ማረጋገጥ ላ የክፊ አይበቃም። ሊልኢማን ቢላህ በአላህ አመን ለመባል ሊልኢማን ቢላህ በአላህ አምኗል ሰውየው ለመባል አይበቃም። ወላ ዩንጂ ሳሂበሁ የእሱን ባለቤትንም ነጣ አያደርገውም ሚነል አዛብ ከምን ከቅጣት አላህ ብቻ አላህ ነው ሰማይ ምድርን የፈጠረው ስላለ ከቅጣት ይድናል ማለት አይደለም። ግልጽ ነው። ይሄ እንደሆነ ሩኪዘት ምን ብላለች ይላል ተንተርሳለች፣ ተመርኩዛለች። ዳዕዋቱ ዳዕዋቱ ሩሱል የሩሱሎች ምን ጥሪ ተመርኩዛለች አላ ተውሂድ ልኢላሕያ በተውሂድ ልኢላሕያ ላይ ነው የተመረኮዘችው። ስለዚህ ሲባል ለምን ያ ከእሳት የሚያድን ብቻ አይደለም፣ ግልጽ ነው። ስለዚህ ሁሉም የተጣሩት ወደ ምንድን ነው? ወደ ተውሂድ ልኡሉሕያ ነው አይደል? ያንንማ እናውቀዋለን። ማን ነው ሲጠይቋቸው፣ ታዲያ እንደዛ አካላችሁ ለምን ከሱ ውጭ ትገዛላችሁ? በጥያቄ ነው ያሳመኗቸው አይደል? ሁሱሰን አይተናል። ወለቀድ በዓትና ፊ ኩሊ ኡመቲን ረሱለን አን ዕቡዱላህ ነው እንጂ ያሉት ዒሪፉ ረበኩም ኻሊቀኩም አሏችሁን? አን ዕቡዱላህ ነው ችግሩ ያለው በመገዛት ላይ ነው። ተውሂድ አልኡሉሂያ ላይ ስላለን ተገዙ ወጅተኒ ቡጣቁት የተባሉት በዚህ እንጂ ተውሂድ አልሩቡብያ ላይ የተጣራ እንደዚህ ምናምን አይደለም። የእሱን የሚጠቅሱት እንዲያምኑ ጭምር ነው። ማጣቀሻ ነው የሚያደርጉት እሱን በሱ ማመናቸው ሁሱሰን በተለይ በተለይ ባረከላሁ ፊኩም አንድ ነገር ልንገራችሁ ሴቶች፣ ወንዶች ሁላችሁ እኔ ጋር ከመምጣታችሁ በፊት ኪታቡን አንብባችሁ እኔ ጋር ከመምጣታችሁ በፊት ምኑን አንብቡት? ኪታቡን አንብቡት። ይህንን ያክል ኡስታዝ ያስቀራናል ብላችሁ ቁጭ ብላችሁ አንብባችሁት ነው። ግልጽ ነኝ። እኔስ ደግሞ በቃ ለእናንተ ዝም ብሎ ውሃ ነው መጠጣት ነው። ግራ አትጋፉ። ግን እዚህ ስትመጪ ኪታቡን አንስተሽ የምትመጪ ከሆነ ትርጉም የለውም። አንብቡት። ግልጽ ነኝ። ለሴቶችም ለወንዶችም ነው ማለት ምን ታረጋላችሁ? አስምራችሁ ነው። እኔ ከማስቀራችሁ በፊት አንብባችሁ ትመጡና የከበዳችሁን ቦታ አስምራችሁ ትመጣላችሁ። ልክ እኔ ስናገር ጠቅ ጠቅ እያደረጋችሁ ነው የምትሄዱ። እኔ በፊት ስቀራ እንዲህ ነበር። ኡስታዴን ቀድሜ ነው ኪታብ አንብቤ የምመጣው። በስተኛ አይደል? በቃ እዛ ሲያስተምር ያልገባኝ ነጥብ ላይ ነው ማለት ነው በጣም ትኩረት የማደርገው ማለት ነው። በጣም ደስተኛ እየሆንኩ ነው የሚሄደው። ለምን በቃ ራሴ መጀመሪያውን እንትን ብየዋለሁ አይደል ከዛ በኋላ እሱ ደግሞ ተጨማሪ ነገር ሰጠኝ። እናንተም እንደዛ ኪታብ አንብቡ። ሁሱሰን በተለይ ዳዕወቱ ኻተመ ሩሱል ኻተሚ አር ኻተሚ እንላል ኻተሚ ሩሱል የሩሱሎች ምን መደምደሚያ የሆኑት የሩሱሎች መደምደሚያ የሆኑት ነቢዩና ሙሐመድ አለይሂ ወአለይሂ አለይሂ ወዓለይህም አፍደሉ ሰላት ወሰላም በተለይ በተለይ ነብዩ በተውሂድ አልኡሉሂያ ላይ ትልቅ ጥረት አድርጓል። ሁሱሰን ሲባል በተለይ በተለይ ማለት የነብዩ ጥሪ በተውሂድ አልኡሉሂያ ላይ ሲያጠነጥን ነበረ። አዎ የአላህ ውዳሴ በሳቸው ላይ ወዓለይህም ሲል በማን ላይ በነብያቶች በአጠቃላይ ላይ ሁሉም ላይ ማለት ነው። አፍደሉ ሰላት በላጭ ሆነ ላቅ ያለ ውዳሴ ሶላት ማለት ማለት ውዳሴ ውዳሴ በሉ ወሰላም ሰላምን በእነሱ ላይ ነው። فكان ነበረ ነቢዩ ዓለይሂ ሰላት ሰላም ነበሩ ይላል። يطالب الناس ሰው ልጆችን ከሰው ልጆች ይፈልጉ ነበረ። ምን بقول እንዲህ ማለትን ላ ኢላሃ ኢላላህ ቁሉ ላ ኢለላ ኢለላህ ቱፍሊሑን እያሉ لا إله እንዲሉላቸው ይፈልጉ ነበር። እቺ لا إله እንግዲህ ዝም ብሎ ላ ኢላሃ ኢለላህ እንዲሉላቸው አይደለም። አልሙተደሚነህ በውስጧ ያካተተች ሊዒባደቲላህ አላህን ብቻ መገዛት ላይ ያካተተች የሆነችዋን ወተርኩ ዒባደቲ ማ ሲዋህ ከሱ ውጪ ያሉትን አማልክቶች በአጠቃላይ በመተው ላይ ያካትተችዋል። ሙተደሚና ማለት ማለት ያካትተችዋ ማለት ነው። ፈካኑ ነበሩ የንፍሩነ የንፊሩ የንፊሩነ ምን ይሉ ነበር? ይደነብሩ ይሸሹ ነበረ። ሚኑ ከሱ ከምን ከላይ ለላ ሰዓት ያለ ምን የሚደነብር የሚል ላይ ለላ ከዛ በኋላ አብሬት እያልክ እዚህ በየቤቱ አለ ጠንቋይ ቤት ምናምን የማይሄድ የለም። ሳሂር ቤት ይሄዳል፣ በቃ ሲህር ይሰራል ምናምን ሙስሊም ተብሎ ላይላ ኢላላህ ነው። እንዲህ አይነት ወራዳ ነገር ውስጥ ይገባ ተወለ ገብታ ጠንቋይ ቤት መቼስ ግን የሚሰራው እንትን ቤት ሄዶ አይደለም ግልጽ ሐፊዞች ቤት አይደለም ሄዶ የሚያሰሩ አይደል እንዴ ጠንቋይ ቤት ሄዶ ነው ለሸይጣን ተዋድቆ ሰለላሁ ዐለይሂ ወሰለም ይሄ ሁላ የተውሂድ መሸርሸር ምን እንዳመጣበት ተመልከቱ فكانوا ينفرون منه ከሱ ይሸሻሉ በነቢዩ ዘመን የነበሩት ላ ኢላሃ ኢለላህ በሉ ሲባሉ ይሸሻሉ አይቀበሉ ለምን ሸሹ ወየቁሉነ ብለው ይላሉ ላ ኢላሃ ኢለላህ ነቢዩ ያሏቸው ላ ኢላሃ ኢለላህ በሉ ነው የእነሱ መልስስ ምን ነበረ أجعل الآلهة إلها واحدا إن هذا لشيء عجاب لا إله إلا الله በሉ ነው ነብዩ እነሱ أجعل الآلهة አማልክቶችን አደረገ እንደ ኢላሃን ዋሂደ አንድ አምላክ ግልጽ እኛ ሶስት መቶ ምናምን ነገር እየለመን ሀጃችን አልወጣ እሱ አንድ አድርጉ ወደ አንድ እነሱ ሲያገቡም አላቸው ሲነግዱም አላቸው ለብቻ የሚሰሩት ግልጽ ለተለያየ ሀጃ ግልጽ ነው የሚዋል እኛ በእነዚህ ማጃችን አልወጣም ነው እንግዲህ እነሱን ሁላ አንዴ ላይ ላይ ለላሉ ማለት አንድ አምላክ ነው በቃ አይደል ሲለምን ሲጓደቁ በቃ አውቀውታል። አንድ አልኩ ትላለህ። ይሄ የሚገርም ነው። አንዳም እንደው ሁሉንም ትተን አንዳም አንተ እኮ ስታስበው እኮ የነሱ ነበር የሚገርመው አይደል? ኢነ ሀዳ ለሸይኡን ውጃብ የነሱ ነበር እንደው ግን እነሱና ገረማቸው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በዳ አልኢስላሙ ገሪባ ፈሰየዑዱ ገሪባ ፈጡባ ሊልጉረባ ዲን ሲጀምር ምን ነበር እንግዳ ነው ሆኖ የጀመረው። አኺሩ ዘማንም ሲመለስ ምንድነው እንግዳ ነው። ሴት ልጅን ሂጃብ ልበሺ፣ ኒቃብ ልበሺ፣ ሸሪያን ተጥቢቅ አድርጊ፣ ተውሂድን ያዙ፣ ከሽርክ ራቁ ስትል ያው እንደ እንግዳ ነው የሚያዩት። ምን ይለዋል ሲተቀብዱ? ዋሃቢያ ተመልከተ፣ ሀዛ ዋሃቢ ሀዛ ዋዛ ነው። ነብዩ ያሉት እውነት ነው አይደለም? ሲጀምር እንግዳ ሆኖ ሲመለስ እንግዲህ አሁን ይኸው ሰው አንዳንዱ ጥሩ ሲያዘው ምንድን ነው በቃ እኮ ከረረ እኮ ይላል። ምንም የከረረ ያለው ነገር ቁርአን ላይ ያለው ነው የተቀመጠው። ግልጽ ነው። ግን እንደ እንግዳ ተመለስ። ይኸው እነዚህ የገረማቸው ሰው አንድ አምላክ መገዛት ይገርማል። የእነሱ 300 ምናምን መያዝ ነው እንጂ የሚገርመው ጡባ ማለት ጀነት ማለት ነው። ወይም ጀነት ውስጥ የሚገኝ ዛፍ ልልጉረባ ልክ እንደ እንግዳ የሚታዩት ነው። ወሐወሉ ወሐወሉ ብዙ ሙከራዎችን አደረጉ መዓ ረሱሉላህ ሰለላሁ ዐለይሂ ወሰለም ከነብዩ ጋር ወሐወሉ ማለት ማለት ብዙ ይህንን ጋረዱ ማለት ነው አይደል ዳዋ እንዲቆም ወሐወሉ መዓ ረሱል ሰለላሁ ዐለይሂ ወሰለም ብዙ ሙከራዎች ሐወሉ ማለት ሐወልቱ ይባላል አይደል ምን ማለት ሞከርኩ አይደል ወሐወሉ ሞከሩ መዓ ረሱሉላህ ሰለላሁ ዐለይሂ ወሰለም ከነብዩ ጋር أن يترك هذه الدعوة يجن دعوة من اندلو انديتو نبي يبقى اللهم بيشات جزو لا توزا لا تقولوا لا توزا منات بلو سيدراتشو بزمو كراوتنا درقو نبي دعواتشو انديتو ويخلي ويخلينا ويخلي بينه ويخلي انديتو نبي بينهم بالنسو مكاكلنا وبين عبادة الأصنام ጣዖታትን በመገዛት መካከል እንዲተዋቸው በቃ ሰው እኛ እንገዛ በቃ አትንካ አማልክቶቻችን አትንካ ላት ውዛ እያልክ አትንካ ይኸው የሚያንከተክተዋል አብሬትዬ ስትል አትገዝ ስትል ግልጽ ነው አለ ሰይድና ኸድር አትበል አብዱልቃድር ጄላኒ አትበል ስትሉ በቃ ፊቱ በቃ በአንድ ጊዜ ምን እንደሚመስል ማለት ነው ግልጽ እነሱም እንደዛ ነበሩ ወበዘሉ ወበዘሉ አዋሉ ወበዘሉ አዋሉ ሰጡ ፊ በዚህ ላይ ማዐሁ ከሱ ጋር ሁለል ወሳኢል ለዚህ መዳረሻ የሚሆነውን ሁላ ሰጡ። አንዴ በገንዘብ አንዴ በምን የነቢዩን ዳዋ ለማስቆም ማለት ነው አይደል? ያላደረጉት ለመግደልስ ሞክረው ነበር ስንት ጊዜ ተሞከረ? ወበደሉ አዋሉ ፊ ዛሊከ በዚህ ጉዳይ ለማው ኩለል ወሰሩ ሁሉንም መዳረሻ የሚባለውን ሰሩ ዳዋው ምን ለማለት ለማቆም አሁንም የዳዋ የው አህሉ ሱና ወልጀማ የሰለፍያን እንቅስቃሴ ለመግታት የማይደረግ ጥረት የለም አይደል ራሱ ተደራጁ አይሁድ ባመጣው በጠነሰሰው ሴራ ያው ሀገር ላይ ይመጣላል ግልጽ ነው ዳዋው እንዲቆም በአህባሽ አማካኝነት ግልጽ ነው ብዙ አንዱ አልተሳካላቸውም ምን ብዙ ቁጣ ነው እየከተቱ ያሉት። ግልጽ ነው። በጣም ብዙ ብዙ ኢርሻድ የሚባል ኪታብ እንኳን አይደለም በየመስጂዶቹ ሊቀራ አይደለም ምን በየቤቱ ራሱ መገኘት የለበት መቃጠል አለበት። ይሄን ውሱሉ ሰላት ያ መሐመድ አብዱልዋህል ኪታብ የለም። የትምህርት ልጆች መማረት የተውሂድ አቂዳ ምናምን የለም። በአንድ ያሰባቸዋል። ግን ኢንሻአላህ አላህ ሱብሓነሁ ወተዓላ አያሳካላቸው። አሚን በሉ እንጂ ወበዘሉ ፊ ذلك معه كل الوسائل بالترغيب አንዳንዴ በማነሳሳት ቢተርጊቢ ታረተን ቢተርጊቢ ማለት በማነሳሳት በቃ ተርጊብ በማድረግ ታረተን ወቢተርሂቢ እንዲሁም አንዳንዴ በማሸበራል ተርጊብ ማለት ነው በቃ ማነሳሳት ግልጽ ነው ወቢተርሂቢ ደግሞ በማሸበር ማነሳሳት እንዴት ነው ነብዩ የሚፈልጉትን ነገር ለመስጠት እንደው ከገንዘብ ከንብረት እንስፈልገውን ያክል እንስጣ አይደል ያሏቸው። ሌላስ ሚስትም የምትፈልግ ከሆነ በቃ የፈለግ ከሆነ ሌላስ ብዙ አማራጭ አይደል እንዴ የተባሉት ከገንዘብ ከምን ከምን ስልጣን የምትፈልግ ከሆነ ከኛ በላይ እናድርግና አንተ መሪያችን ብቻ አንተ ሽርክን የሚለውን አትጥቀስ። ሽርክ የሚባል ነገር አትስቄስ ምንም አትበል። ከዚህም እኮ አንተ ተውሂድ ምንም አልናገርም ብትል ከሁሉም ጋር ብትተሻሽ ማንም ነው የሚያከብርህ። ወንበር ጠርጎ mic አጠገብ አድርጎ በል ተናገር፣ አብሽር፣ አርሂቡ ነው የምትባል። ግልጽ ነው። ያ አይደለም ግን የሚፈለገው አንተ ለማን መቆም እንዳለባት ግልጽ ነው። ተውሂድን ተናገር፣ ማይኩን ይትንጠቁ፣ ወንበሩም ይቅርብን። ተውሂድን ግን አሰራጭ፣ አስርጥ በሰዎች ልብ ላይ እና ነብዩ ቢተርጊብ ማለት ይሄ ነው። በቃ የፈለግከውን ነገር እንሰጣለን ብለው ወቢተርሂ በአንዳንዴ ነው በማሸበር በማስፈራራት ይህን የማትተው ከሆነ እያሉ ግልጽ ነው። ወሁወ እሱኮ አለይሂ ሰላት ወሰላም የአላህ ውዳሴና ሰላም በሳቸው ነው የቁሉ ብለው ይሉ ነበር። ወላሂ በአላህ ንብኝ ለው ወደዑ ሸምሰ ፀሐይን ቢያስቀምጡ بيميني بمني بكيني والقمر بجنالي ترك أم بقريب يسكمتو على أن أترك هذا الأمر يهنن نقول دائن لتو من ودى توحيد مستارات لتو لا أتركه من على لو ألتوم حتى يظهره الله الله بيفا بوك سكارة قد حتى يظهره الله الله كف أرقوم በይፋ እስኪያወጣው ቦግ እስኪያደርገው ድረስ ነው። አው አህሊከ ወይ እኔ እስክሞት ድረስ ዱ ነው ከማን ከሱ ዘንዶኝ በዚህ ትግሌ ላይ ማለት ነው አይደል? ከሱ ዘንድ ሲባል ማለት በዚሁ ትግል ላይ ሆኜ እስክሞት ድረስ አልተውም ማለት ዱንያ እንዲሆን ኖሮ ነብዩ ግን ያው እንደዛ ሆኖ ግን አዎ ነብዩ ሆዳቸው ላይ ምን እያሰሩ ምን እያሰሩ ድንጋይ እያሰሩ እየተራቡ ስልጣኑ ምኑ ምኑ ይቅርብኝ ብለው ያው እየተቸገሩ ለስንት ወራት እሳት ቤታቸው ሳይነት ለተውሂድ ነበር ሲታገሉ የነበሩ። እኛ ግን ሁሉም ተመቻችቶልን፣ ግን ለተውሂድ እየኖርን ነው ወይ? አይደለም የተውሂድ ኪታብ በስነ ስርዓት እየቀራን ነው ወይ? ሌላውን ተይው፣ ዳዋ ማድረጉን ተይውና እየቀራሽ ነው ወይ በስነ ስርዓት? እንዴት ነው ያለሽ ጥረትሽ? ምን ይመስላል? ለዲን ያለሽ ቦታ ይሄ ዲን እኮ ዝም ብሎ መጥቶ አይደለም ዝም ብሎ የመጣው ስንት ያለፈበት ነው። ራሳቸውን አንገታቸውን የሰጡበት ነው። ስለዚህ ሁላችንም እንጠይቅ። ጠይቅ ራስን ምን ያክል ትግል እያደረግክ ነው? ሁላችንም ቆም ብለን እናስብ። وهو عليه الصلاة والسلام يقول والله لو وضعوا الشمس بيميني والقمر بشمالي على أن أترك هذا الأمر لا أتركه حتى يظهره الله وأهلك دونه ضعفه الألباب علامة الألباني في سلسلة الضعيفة ميلو كتاب لي حديث ግን ضعيف ነው ብሎታል ግልጽ ነው ሐዲሱ ضعيف ነው ብሎታል ግልጽ ነው ግን ታሪክ የታሪክ እንትኖች ምን ይችላል ይጠቅሱታል ማለት ነው ከዚህ በፊት ምን ብያቸው ተርጊብ ወተርሂብ ላይ በዚህ አይነት ሁኔታ ላይ እንደዚህ አይነት ነገሮችን ይጠቅሱታል አልባኒ ግን ይህንን በራስ ያው ባስቀመጠው ሁኔታ ሐዲሱ ምን ብሎታል ضعيف ብሎታል ነው እሺ አላየሃል ረህባና ረህባ ኢባዳ አይደለም ከኢባዳዎች ውስጥ አይጠቀሱ ረህባ ረህባ ቦታውን እናገላግል ቢተርጊብ እነሱ ተርጊብ ምን ማለት ነው? ተርጊብ ወተርሂብ ይባላል አይደል? ተብሊጎችም ይሉታል። ተርሂብ ወተርሂብ ማለት ሰዎችን ማነሳሳት ነው። እኛ እሱ ረግባና ረህባ እሱ በሌላ ሲያቅ ነው እንዳገባቡ ነው። ግልጽ ነው። አው አህሊከ ስትጠፋ ድረስ ዱነው እሱ ዘንድ በትግል ይሌ ማለት ግልጽ ነው። ዱነው ማለት እሱ ማለት አይደለም። ዱነው ማለት እሱ ዘንድ ማለት ነው። ግልጽ አለ። እሱ ዘንድ ማለት ማለት ነው ግልጽ ነው ማለት በዚህ ትግል ላይ ሆኜ ማለት ነው። ግልጽ ነው። ወካነት ሆነች አያቱላህ የአላህ ስብሓነ ወተዓላ ተአምር ሆነች። ወካነት አያቱላህ ላላላ አፍዋን ወካነት ነበረች አያቱላህ የአላህ ስብሓነ ወተዓላ አንቀጽ አንቀጾች ተተነዘሉ አለይህ በሱ ላይ ትወርድ ነበር። በማን ላይ? በአላህ سبحانه وتعالى ملكتني عليه بالدعوة إلى هذا التوحيد ودزي توحيد تتارى عند تقوم يا أيها المدزر قم فأنذر وركبك فكبر وثيابك فطهر والرجز فهجر فاصدع بما تعمر وأعرض عن المشركين أدخل أفندام حقه بزينا ملك كذب والرد على الشبهات المشركين ሙሽሪኮች ላይ ደግሞ መልስ በመስጠት በመላቸው ላይ ሹብሃት ማምታቻ ብዥታዎች ላይ ነው መልስ እየሰጠ ወኢቃመቱል በራሂን በራሂኖችን በማቆም በራሂን ማለት ማለት መረጃዎችን አላ ቡጥላኒ ምን በማለቱ ላይ የተበላሸ መሆኑን ማሁም አለይህ እነሱ ያሉበት መንገድ የተበላሸ መሆኑን በመመላከት መጥቷል። ወቀድ ተነወዐት በእርግጥ ብዙ አይነት ሆናለች። አሳሪቡል ቁርአን የቁርአን ጠሪቅ አካሄድ መንገድ ፊዳዕወቲ በመጥራት ላይ ኢላ ተውሒዱል ኢላህያ ወደ ተውሒደል ኡሉሂያ የመጥራት መንገድ ወቀድ ተነወዐት በእርግጥ ብዙ አይነት ነበረች። ወደዚህ ወቀድ ተነዋዓት በእርግጥ ብዙ አይነት ነበረች። ተነዋዓት ማለት ብዙ አይነት ነበረች። ወደዚህ አሳሊብ አልቁርአን የቁርአን መንገድ አካሄድ ፊ ዳዕወቲ በመጥራት ውስጥ ኢላ ተውሒድ አልኢላሂያ ወደ ተውሒድ አልኢላሂያ ሲጠራ ነበረ። አካሄዱ ብዙ አይነት ነበር። ወሃ እንካ ወሃ እንካ ነህኑ እኛ ነድኩሩ እንጠቅስልሃለን ጁምለተን ሚና ከሷ የተወሰኑትን እንጠቅስልሃለን። ومن ذلك ከዚህ ውስጥ ቁርአን እንዴት ነበረ ወደ ተውሂድ አልኡሉሂያ ሲጣራ የነበረው ለሚለው አመረሁ ሱብሓነሁ አምሩሁ እሺ አምሩሁ ማዘዙ ሱብሓነሁ ቢዒባደቲ እሱን ብቻ በመገዛት ወተርኪ በመተው ዒባደቱ ማሲዋ ከሱ ውጭ ያለውን መገዛትን በመተው ማለት ነው አዘዘ ከማ ፊ ቀውሊህ ተዓላ እንዲህ በሚለው የአላህ ስብሓን ወተዓላ ምን ላይ ቃል ላይ እንደተጠቀሰው ምን አለ አላህ ዋዕቡዱ ላህ ወላ ቱሽሪኩ ብሂ ሸይአን وقولهم يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون إلى قولي فلا تجعلوا لله أندادا وأنتم تعلمون قلت ما سيدوك إيه وصول الثلاثة عليه إيه تقربان ومنها كالصوص إخباره سبحانه تراتي قبرنا الله من ناقرون إخباره من ناقر سبحانه أنه خلق الخلق فطرانا مفتروا لعبادته ثم من بمالك በመገዛት ከማ ፊ ቀውሊህ ተዓላ ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ወሚንሃ ከሷ ውስጥ ኢኽባሩሁ አላህ መናገሩ أنه أرسل جميع الرسل ሩሱሎችን በአጠቃላይ ላከ ቢዳዕወቲ ኢላ ኢባደቲህ እሱም ብቻ ምን በማለት በማምለክ ላይ ወነሂ አን ዒባደቲ ማ ሲዋህ ከሱ ውጪ ያሉትን ከመገዛት ደግሞ በመከልከል መጥቷል። ከቀውሊሂ ተዓላ የአላህ ስብሓነሁ ወተዓላ ንግግርን ይመስል ወለቀድ በአስና ፊ ኩሊ ኡመቲን ረሱላ አን ዕቡዱ ላሃ ወስተኒቡ ጣጉት ወሚንሃ ከሷ ውስጥ አልስትድላል መረጃ አድርጎ አቅርቧል። መረጃ አድርጎ አቅርቧል። አልስትድላል ማለት መረጃ አድርጎ ማጣቀሱ ማምጣቱ አላ ተውሂድ ልኢላህያ በተውሂድ ልኢላህያ ላይ በአምላክነት ተውሂድ ላይ ቢንፊራዲሂ ቢሩቡብያ በሩቡብያ ብቸኛ አምላክ መሆኑ እሱንም ብቸኛ አምላክ እንድታደርጉት ይገባል ብሎ ደግመዋለሁ። በደንብ አዳምጡ። አልስትድላል መረጃ ማድረጉ አላ ተውሒዱ ልኢላሕያ በተውሂድ ኢላሕያ ላይ ወይም የአምላክነት ተውሂድን በማረጋገጥ ላይ ቢንፊራዲሂ ቢሩቡብያ ወልኸልቅ በጌትነት ተውሂድ ላይ ብቸኛ መሆኑን ወልኸልቅ በመፍጠር ወተድቢር ነገሮችን በማቀናበር በማስተናበር ብቸኛ አምላክ መሆኑ በምኑ ላይ በአምላክነት ተውሂድ ላይ ብቸኛ እንድታደርጉት ግዴታ ነው የሚለውን አስቀመጠ። እንዴት እንደሆነ በቁርአን እንረዳው። ከማ ፊ ቀውሊሂ ሱብሓነህ አላህ ጥራት ይገባውና እንዳሉ ያ አዩሃ ናሱ አለ ያ አዩሃ ናሱ እናንተ ሰዎች ሆይ አላህ እዕቡዱ ረበኩም ጌታችሁን ተገዙ። ለምን ለምን ካላችሁ አዕቡዱ ረበኩም አለዚ ኸለቀኩም ያምን አይላችሁ የፈጠራችሁ አዕቡዱ ረበኩም ፊል ተውሂደል ምንድነው ነው? እሺ ንገሩኛ ሴቶች ተውሂደል እክተለፈ ኒሳ ወራጂሁ አነሁ ተውሂዱ ኡሉሂያ እንዴ ነቃ ተገዙ እያለ እንዴ የአላህ ስራ ነው የፍጡር ስራ ነው የፍጡር ስራ ነው አለ እንዴ መገዛት ታዲያ ተውሂድ ልሉህያ ነው ታዲያ ምን ግራ ይገባል ስንት ቀን ነው ማውራው እናንተ ሰዎች ጌታችሁን ተገዙ ሲባል ተውሂደል ኡሉህያ ነው ተገዙ እያለ ነው የኛ እንድንገዛ አለዚ ኸለቀኩም ያ የፈጠራችሁን ሲል ተውሂደል ምንድን ነው እ ሩቡብያ መፍጠር የማን ስራ ነው የአላህ ወለዚነ ሚን ቀብሊኩም እነዚያ ከእናንተ በፊት ያሉትንም የፈጠረ ጌታን ተገዙ ማለት እናንተንም መፍጠሩ ከእናንተ በፊት ያለው ይሄ አረጋግጣቸዋል። ስለዚህ ተገዙታ ታዲያ ተውሂደ ሩብያን ከያዛችሁ ተውሂደ ሉሉሕያን ያዙ እያለ ነው አላህ። ወቀውሉሁ ወላ ተስጁዱ ሊሸምሲ ለፀሐይ تسجدوا አትስገዱ ሲል እነሱ ለጣይ መስገዳቸው ተውሂደል ምንን እየሰጡ ነው? ተውሂደል ኡሉህያን እየሰጡ ነው አይደል? ለማ ለፀሐይ። ምክንያቱም መስገድ የኛ ለአላህ ምን ሰራ የነበረውን ለፍጡር ሰጡ። ወላ ለልቀመሪ ለጨረቃ ወስጁዱ ሊላህ ለማን ስገዱ? ለአላህ አለዚ ኸለቀሁነ ያ እነሱን ለፈጠሩ ኸለቀሁነ ሁነ ማለት እነማንን ማንን ነው? ሴቶች ፀሐይና ጨረቃ። ማሻአላህ አላህ ይፍታህ ለኩም። ማሻአላህ ደስ ይላል እንደዚህ ስትሆን ኸለቀሁን ማለት እነሱን የፈጠረ ሲል ፀሐይና ጨረቃን የፈጠረውን እነሱን መፍጠሩን ካረጋገጣችሁ እነሱ መፍጠሩ ምንድነው? ተውሂደል ምንድነው? ተውሂደል ምንድነው? ሩቡብያ አላህ ፀሐይና ጨረቃን መፍጠሩ እሱን ካረጋገጣችሁ ታዲያ እሱን ብቻ ተገዙ። ተውሂደል ኡሉሂያን ያዙት። ምንድነው የሚከብድ ነገር አይደለም። እሱ ያንን ያደርጋል ካላችሁ ወቀውሉ أفمن يخلق كمن لا يخلق እያለ አፈመን የኽሉቅ ከመን ላ የኽሉቅ የሚፈጥር እንደማይፈጥር ነው እንዴ? የሚፈጥር እንደማይፈጥር ነው። ፈጣሪ ማን አላህ ብለዋል ለእነሱ። ታዲያ የሚፈጥርና የማይፈጥር እኩል ነው ወይ? እንዴት አድርጋችሁ ለሌላት ለውዛ ለመናት የምትሰጡት? እሱ በፈጠሩ እሱ ባደረገች ምድር ለሌላው ትሰጣላችሁ? በማያገባቸው ነገር በማለት አላህ በዚህ አይነት እስትድላል እያደረገ መጣ ማለት ነው። እስትድላል ማለት ማለት መረጃ አደረገ። ተውሂድ ሩቡብያ መቀበላቸውን መረጃ አድርጎ አቅርቦ ማንን ተቀበሉ አለ? ተውሂደል ኡሉሂያ ወሚንሃ ሴቶች ገብቷቸዋል አይደል? ማሻአላህ አላህ ይባርክ ለኩም ፊ ዒልሚኩም ኢንሻአላህ ወሚና ከሷ ውስጥ አልስትድላል መረጃ አድርጎ ማቅረቡ አላ ውጁቢ ግዴታ በመሆኑ ላይ ኢባደቱሁ ሱብሓነህ ጥራት ይገባውና ጌታ አምላክ አላህ መመለኩ ግድ መሆኑን መረጃ አድርጎታል። سبحانه بانفراده የተነጠለ መሆኑ አላህን እኮ ብቻ አምልኩ የተባላችሁት ለምንድን ነው? بانفراده የተነጠለ አምላክ በመሆኑ ነው። بصفات الكمال በሙሉነት ገጽታ ባህሪ አላህ የሙሉነት ገጽታ ባህሪ ነው አይደለም ነው አረግ እስቲ ከሰው ከፍጡራን ውስጥ ሙሉ የሆነ ንገሩኝ አብሬትዬን እንውሰዳቸው አልከስዬን እንውሰዳቸው ሽንታቸውን ይሸኑ ነበር ይሄዳሉ ይበላሉ ይጠጣሉ ይተኛሉ ግልጽ ነው አለ ምንድነው ልክ ነኝ አይደል እንዴ እ አላህ Subhanahu Wa ግን እንደዚህ ያለው እንዴ ይበላል ይጠጣል ይሸናል ከሰዎች ከፍጡራን የሚፈልገው ነገር አለ እንኳን አይደለም ላ ተእኹዙሁ ሲነቱን ወላ ነው እሱ በዚህ ገጽታው እንዲሁም አላህ Subhanahu Wa በዚህ ብቻ የሚያበቃ አይደለም ለም የሊድ ወለም ይውለድ እነዚህ ወይ ምንድነው የተወለዱ ናቸው አይደል ይወልዳሉም ይላሉ መወለድ ከማዕፀን ሾልኮ መውጣት ንቅሳን ነው አይደል እንዴ ኢሳ ከማዕፀን ሾልኮ ወጥቶ ማዕፀን ከሚባለው ሾልኮ ወጥቶ አምላክ ሲሆን ንቅሳን ነው አይደል ምክንያቱም ከእናቱ በምን በምን በሚባለው ነገር እትብት በሚባለው ምን ይያለ ነበር? እየተነገረ ነበር አይደል እንዴ? አይ የሚበላ የሚጠጣ ነበር ማለት ንቁሳን ነው። ስለዚህ አላህ Wa Ta'ala ቢንፊራዲ ቢሲፋት الكمال በሙሉነት ገጽታ የሚወሰፍ ከመሆኑ አንጻር እሱም ብቻ ማምለካችሁ ግድ ነው ብሎ استدلال አድርጎታል። ገብቷችኋል? ኢስቲድላል መረጃ አድርጎታል። አላ ውጁብ እሱም ብቻ መግዛት ሱብሃን ቢንፊራሪ ለምን የተነጠለ ከመሆኑ አንጻር ወንቲፋኢ የተወገደ ደግሞ ከመሆኑ አንጻር ወንቲፋኢ ذلك የተወገደ ከመሆኑ አንጻር ከማ ذلك አን አሊሃቲል ሙሽሪኪን ከሙሽሪኮች ምን ከሙሽሪኮች ምን አማልክት አይደለ አሊሃቲል ሙሽሪኪን ግን ሲፋቱል ከማል አላቸው እንዴ ይላ ነፍ ያለ ነፍ ማለት ማለት ሴቶች ምን ማለት ነው እንቲፋ እንቲፋ ማለት የተወገደ ወንቲፋ የተወገደ ከመሆኑ አንፃር ዛሊከ ይህ ምኑ ከተባላችሁ ምን ሴቶች የሙሉነት የሙሉነት ምን ባህሪ ወይም ገጽታ ዛሊከ አን አሊሃቱል ሙሽሪኪን የተወገደ ነው ከማፊ ቀውሊህ ተዓላ እንዲህ በሚለው ንግግሩ ይሄ ተገልጿል። ምን አለ አላህ ስብሓነሁ ወተዓላ ፈዕቡዱሁ ፈዕቡዱሁ ተገዛው ማንን አላህን ለነቢዩ ወصብር ሊዒባደቲ እሱም በመገዛት ላይ ቀጥለል ለምን ሀል ተዕለሙ ለሁ ለሱ ታውቃለህ እንዴ ለማ ለአላህ ሰሚያ አቻ ታቅለታለህ ለአላ ሰሚያ ማለት ማለት አቻን ታቅለታለህ ለአላ አቻ የሚሆን እስቲ እንደ አላህ ላተእኹዙ ሲነት ወላ ነው ማምጣ አለ ፍጡር ላይ አለ ማይበላ ማይጠጣ ምናምን ታውቃለህ ምንም አይፈልግ ታውቃለህ አለ ወይ የለም ብትም ከፍጡር እንዲህ አይነት የለም በቃ ሁሉም ነገር ፈላጊ ነው መክሉቁ ሁላ ምንድን ነው ፈላጊ ነው። አላህ ግን ከፍጡራን ምንም አይፈልግ። እሱ የሚመስል ላ ሀል ተዕለሙ ለሁ ሰኒያ ማለት ነው። አቻ ታገኝለታለህ። ሚስተካከለው አላህ የለም። ወደዚህ በይ ወደዚህ በይ አንቺ እንኳን አውርተን ሳናወራም ራሱ ከገባን ኢንሻአላህ ደስ ይላል። ወሊላሂ ልአስማኡል ሑስና ፈድዑሁ ቢሃ ይላል አላህ ስብሓነ ወተዓላ። ወሊላህ ለአላህ አልአስማ ምን አሉት? ስሞች አልሑስና መልካም የሆኑ ስሞች ፈድዑሁ ቢሃ በእሷ ምን በሉ ጥሩት። አይ እስቲ ለአላህ አላህ ስሞቹ ሁላ ባህሪያቶቹ ነው። እደግመዋለሁ። አላህ ስሞቹ ሁላ ምኖቹ ናቸው? ባህሪያቶቹ ነው። አንቺ ግን ስምሽ ባህሪሽ መሆን ይችላል? አይችልም። ከየት መጡ? ግልጽ ሷሊህ ብለው ሰውየውን ጣሊህ ነው ይሄኔ ምንም ሷሊህ አይደለም። ግልጽ ነው። ጀማል ብለው እኔ ምንም ከጀማል ጋር ግንኙነት የለውም። ግልጽ ነው። አላህ ግን ስሙን ባህሪው ማለት ነው። ስሙ ምንድን ነው? ባህሪው ነው። ገብቷችኋል አባባሌ? በቃ የምታገኙት በቃ አላህ ምርጥ ስሞች አሉት። ሁወል መናን ሁወል ከሪም ሁወል ረሕማን ሁወል ረሒም አልጀባር አልአዚዝ አልሙተከብር እያለ ይቀጥላል። ግልጽ ነው። ወቀውሉሁ አላህ ማለቱን ደግሞ አይተናል አን ኸሊሊሂ ስለ ተፈቃሪው ባሪያው ሲናገር ኸሊል ማል ማለት ተፈቃሪ አላህ ባሪያ ማለት ነው። ኢብራሂም አለይሂ ሰላም ሲናገር ምን አለ? አነሁ ቃለ ሊአቢሂ ለአባቱ ብሎ አለ ያ አበት ሊመ ተዕቡዱ ማ ላ የስመዑ ወላ ዩብሲር ወላ يبصر ولا يغني عنك شيئا ለአባቱ يا أبت አባቴ لم تعبد ለምንድን ነው የምትገዛ? ما لا يسمع ማይሰማ ወላ ይብሲር የማያይ ولا يغني عنك شيئا። ከአንተ ምንንም የማያብቃቃህን ለምንድን ነው የምትገዛው አለ። አላህ የሚያብቃቃ የሚሰና የሚያምላክ ነው፣ እሱን አትገዛ በማለት አባቱን ጠራ። ወቀውሉሁ እንዲህ ማለቱን አይተናል። እንተድዑሁም ስም አላህ እንተድዑሁም ብትጠሯቸው ላ ይስመዑ ዱዓሁም ምን ጥሪያችሁን አይሰሙም። አላህ ኡድዑኒ አስተጂብ ለኩም ይህን አለመጠየቅህን ነው አላህ የማይወደው። አለመጠየቅህን አላህ አይወድም። ስትጠይቀው ግን ይወዳል። ፍጡርስ በተቃራኒ ወቀውሉሁ የአላህ ስብሐነ ወተዓላ ንግግር ይላል። ይሄ ቁርአን ደግሞ አጃይብ ይዟል። ምን አለ? واتخذ قوم موسى من بعده من حليهم عجلا عجلا جسدا له خوار ألم يروا أنه لا يكلمهم ولا يهديهم سبيلا ወተኸዘ ቀውሙ ሙሳ የሙሳ ህዝቦች ያዙ ይላል። ሚን ባዕድህ ከሱ በኋላ ከሙሳ መጓዝ በኋላ ሙሳ ከአላህ ጋር ሊነጋገር የተወሰኑ ጊዜያቶች ወደ አላህ ስብሐነ ወተዓላ ተጉዞ ነበር። ወዴት? ወደ ሰማይ አይደለም። ወዴት? ቀጠሮ የት ነበረ? ዋዲን ወደዛ ሄዶ ነበር ጀበል ላይ ሄዶ ነበር አላህ Subhanahu Ta'ala ጋር በዛ ሂዶ ባለ ሰዓትና ማንን ወክሎት ነበር? ወንድሙን ሐሩንን እንግዲህ እየቃኛቸው ብሎታል። ግን ቢጠራቸው ምንም አልሰሙትም። ተው ቢላቸው አልሰሙ። እሱ ከሄደ በኋላ ወርቅ አሰባሰቡና ጌጣጌጥ ምን ሰሩ? አምላክ ሰሩ። አምላክ ብሎ አንዱ ሳሜሪክ የሚባል ሰው ግልጽ ባመጣው ሀሳብ ሰሩ። ከዛ በኋላ ጥጃ ነው። ከዛ በኋላ ይጮዋል፣ ግን ከወርቅ ተሰርቶ ምን ድምፅ ነበረው? ኹዋር ከወርቅ ተሰርቶ ጩኸቱ ኬት መጣ ከተባለ አንዳንዱ አንዳንድ ዑለማዎች ነው አየር ልትነዋለ ክፍት አርጎ ስለነበረ አየሩ ሲገባ ወደ ሆድ ከዛ በኋላ በአፉ ምን ይላል ያጋሳ ይመስል ጩኸት ነው የሚጮኸው። እነሱ በቃ ይሄ አምላክ ነው እሱ ግን fake ነው የሰራቸው። ግልጽ ነው። ሳሚሪ fake ነው የሰራቸው። ምናል ወተከዘ ያዙ قوم موسى የሙሳ ህዝቦች من بعده ከሱ በኋላ ከሙሳ መጓዝ በኋላ من حليهم ከጌጣጌጣቸው ሰሩ عجلا ምንን ጥጃ ምን ጥጃ جسدا ለሁ ለሱ ምን ያለው አካል ያለው ጥጃ ሰሩ ጀሰድ ያለው ማለት ዒድለን ጀሰድ ለሁ ኹዋ ለዛ ጥጃ ምን ነበረው ድምፅ ነበረው ወይም ማጋሳት በሉት ልክ ያጋሳ ይመስል ነበር በቃ ድምፅ የምትወጣ ማጋሳት እንደ ማጋሳት ያለ ድምፅ ከዛ ምን አለ አምላክ ብሎ ነው እንግዲህ ሸወዳቸው አላህ ምን አለ ከዓለም የረቁ ይህንን ሰው ናቸው አያዩትም እንዴ አነው ላ ዩከሊሙሁ ምን አይላቸው አናግራቸው ያናግራቸው ነበር እንዴ የለም ድምጽ ብቻ ነበረው የቆመ ነው ግን ድምጽ አለው እነሱ ድምጽ ብቻ ስለወጣ እሱ ፌክ ተጠቅሞ የሰራውን ነገር ምን አለ አምላክ እኮ ወላ የህዲህም ሰቢላ መንገድንም አይመራቸው ኢተኸዙሁ ያዙት ግን አምላክ አድርገው ነው ግልጸዋለ ቅመት ሊወደቁ ነው ከዛ ግን ተውበት አደረጉ ተጸጸቱ። አላህ ግን ያው ቀጣቸው በዛ ወሚን አከሷ ውስጥ ተዕጂዙሁ እንደሚሳናቸው አላህ ጠቀሰ። ተዕጂዙሁ እንደሚሳናቸው አይችሉም አላላ ታዕጂዙ ማለት አይችሉም ይሳናቸዋል ብሎ ጠቀሰ። ሊአሊሀቲል ሙሽሪኪን የሙሽሪኮች ምንም የሙሽሪኮች ምን አማሌክት ምንም ማድረግ አይችሉም ማለት እንዴት كقوله تعالى أيشركون ما لا يخلق وهم يخلقون ولا يستطيعون لهم نصرا ولا أنفسهم ينصرون أيشركون من يلالو يا اللندي ما لا يخلق من ما يلتن أما يفتروتن من ما يلتن أما ما يفتروتن عندهم وهم يخلقون ያለ መርሃባ ምንንም የማይፈጥሩትን ወሁም እነሱ እንደውም ይخلقون ምን የሚሉ ናቸው የሚፈጠሩ ናቸው ولا يستطيعون አይችሉም ለሁም ለነሱ ነስረን ምንን መርዳትን አይችሉም ሰጥተቸው ምንም ማንንም መርዳት አይችሉም ላቱ ዘና አርዳኝ ብትለው የለም ታዲያ እያነሱ እየጎመጡ የሚበሉት ለምንድን ነው አምላክ ብሎ ሲገዛው ቆይቶ ሲርበው ደግሞ ምን ያደርገዋል? ለምን አያዝም? አያዝንቦለት ምናምን ሲርበው ለምን አብረ እያያዘ ግምት አምላክ ብሎ ሲያበቃ ግልጽ ነኝ እ ወላ የስተጢዑን አይችሉም ለሁም ለነሱ ነስረን እርዳታን ወላ አንፉሰውማ ነፍሳቸውንም የንሱሩን መርዳት አይችሉም። ወላ አንፉሰውም የንሱር ነፍሳቸውንም መርዳት አይችሉም። ማ አማልክት የተባሉት ራሱ አንተ ተገዛ ቃድር ጄላኒ ነፍሱንም መርዳት አይችልም። እንኳን አንተ ሊረዳ አይደለም የትም አሁን አብዱልቃድር ጄላኒ እያለ የሚጮህ ስንት አለ? ቃድር ጀላኒ በምን ሁኔታ ነው ይላለው የአላህ ምርጥ ባሪ አላህ ስራውን የወደደለት ከሆነ هو من روضة من رياض الجنة هو في روضة من رياض الجنة በቀብር ውስጥ እየተሞናደለ ነው። አንተን አይሰማም። እሱ እየተሞናደለ ነው። بالعكس ከሆነ በቃ ማን የምትገዛው አምላክ بالعكس ከሆነ እየተቀጣ ነው አይደል አንተ የሚሰማ ምን እሱ አንተ ምራት እንደው የሚደርስብን ገና እሱም እዛ ሰቆቃ ላይ ነው እንኳን ሁሉም ቢዚ ነው እነሱ ግን እዚህ ደረሱልኝ ይላሉ ግልጽ ነኝ አይደል እነሱ እዛ የተመናደሉ ግማሹ አቂም ሰዓ ይላል ገጽ ቂያማን አቁሙ ጀነት ለመግባት ማለት ነው ግልጽ ነው አይደል ገብቶሃል አባባል አልገባችሁም እንዴ? እዛ ካሉት የጀነት ውስጥ ሆኖ ይሞናደላሉ አይደል? ያንን ሲያዩት ምን ይላሉ? አቂምሳ ይላሉ አይደል? ሌላው ደግሞ ምን ይላል? አላህ ረቢ ላ ቱቂምሳ ቅጣቱ ገና ቀብር ላይ ያለውን ሲያየው ጭንቀቱን ግልጽ ነው አለ እባነቱ ተጠምጥሞበት ሲያሰቃየው ያ ብቻ ያለን እንዲጠቦበት ስንት ስቃይ ሲያይ አላ ረቢ ላ ቱቂምሳ የባሰ ነው ግልጽ ነው እንኳን አንተን ሊሰማ አይደለም ማንም አንተን ካንተ ጋር የለም ማለት ነው خير الله من على وقوله يا الله سبحانه وتعالى نقدر قل ادعوا الذين الله من على قل بالأحبل يا محمد يا نبي الله يا رسول الله ادعوا ترى الذين زعمتم ها እነዚያ የጠረጠራችኋቸውን ሚን ዱኒሂ ከማ ውጪ ከአላህ ውጪ ፈላ የምሊኩን አይችሉም ከሽፈ ዱሪ ጉዳትን ከእናንተ ምን ማለት ማስወገድ ከሽፍ ማለት ማለት ማስወገድ ማለት ነው ዱር ማለት ጉዳትን አንኩም ከእናንተ ወላ ተህዊላ እንዲሁም ማለት ማዞር መቀየር ተህዊል ማለት ማለት ማዞር ወይም መቀየር አይችሉም ወቀውሉሁ ተዓላ አላህ ስብሓነ ወተዓላ ንግግር ይላል ወያዕቡዱነ ሚን ዱንላህ ከአላህ ውጭ ይገዛሉ ማላ የምልኩ ለሁም ለእነሱም አይችሉትም ሪስቀን ምንም መስጠት ምንን ሲሳይን መስጠት ሚነ ሰማዋት ወልአርድ ከሰማይ የሚሆን ከምድር ሸይአን አንዳች ነገር ወላ ይስተጢዩን ደግሞ አላህ ምን አለ አይችሉም አይችሉም ኬት አድርገው ነው የሚችሉት ኬት ኬት ነው አይችሉም የማይችሉትን እያመለኩ ያሉት አለ አላህ በሚቀጥለው ደግሞ የቁርአን አንቀጽ የሚገርም ተናገረው አላህ يا أيها الناس ضرب مثل فاستمعوا له إن الذين تدعون من دون الله لن يخلقوا ذبابا لن يخلقوا ذبابا ولو اجتمعوا له وإن يسلبهم الذباب شيئا لا يستنكذوه منه ضعف الطالب والمطلوب يا أيها الناس እናንተ ሰዎች ሆይ ምን አለ ዱሪበ መሰሉን ምሳሌ ተደርጎላቸዋል ምን ፈስተሚዑ ለህ መጀመሪያ ምን አለ አዳምጡት እስቲ ምሳሌ እነ ለዚነ እነዚያ እኮ ተድዑነ ምን የምትሏቸው የምትጠሯቸው ሚን ዱንላህ ከማን ውጭ ከአላህ ውጭ ለየኽሉቁ ዙባበ ምን መፍጠር አይችሉም ዝንብ ዝንብ መፍጠር አይችሉም ትልቅ ነገር አልሰጣቸውም ግልጽ ነው ዝሆን ምናምን ተሰጣቸው እንዴ ዝሆን ምናምን ግዙፍ የሆኑ ነገሮችን አይደለም ግልጽ ነው ረጅም ነው ሰው የሚባለው በጣም ረጅም ነው አይደል እንዴ ሰው መፍጠር ማለት ከባድ ነገር ረዥሙን ትውና አላህ ምናል ዝንብ ተራ ነገር መፍጠራቸው ይሄ ይበዛባቸዋል። ሌላ ምሳሌ የሚያስፈልጋል። ለየኽልቁ ዙባበን ካለ በኋላ ወለው ይስተመዑ ለው ለሱ ቢሰበሰቡ አንድ ሰው አይደለም ተሰብስበው ሁሉም አማልክቶች ቢሰበሰቡ ዝንብ መፍጠር አይችሉም። አሃ ይሄ ሊበዛ ይችላልና ወኢየስሉቡሁም ቢወስድባቸው ወኢየስሉቡሁም ቢወስድባቸው አዙባቡ ምን ዝንብ ሸይአን አንዳች ነገር ላ የስተንቂሉ ማስጣል ዝንብ መፍጠር ረዥም ነው አይደል? የተፈጠረችዋ ዝንብ አንድ ነገር ይዛ ብትሄድ ሰው እንዴት ነው የሚተራመሰው? መያዝ ይከብዳል አይከብድም? ዝንብ ራስ check አድርገው እንግዲህ እንዴት እንደምትሰቃይ ግልጽ ነው አለ እነዚህ እንግዲህ ደግሞ ምኖች ጣዖት ምናምን ያላችኋቸው ዝንብም እያረፈባቸው አፍዋይ ነው ይላትረፍ ይላል ጣዖቶቹ እ ግልጽ ነው። አማልክቶቹ ለምን አድርገው ነው የሚሄዱት? የተለያዩ ምግብ ያደርጋሉ አይደል? ምግብ አድርጎ የኛ ሀገር ደግሞ ጅላጅሎች ቅቤም ይቀባሉ። የዛ ምግብ ምናምን አለ አላያችሁም? ዛፍ ላይ ምናምን እስቲ አረ ለኔን የተሰጠኝ ምናምን አንተ ስትወስድ እንዲህ ያደርጋል። አንድ ልጅ ነበር የሰፈር ልጅ እየሄደ እዛ የሚቀቡትን ይህ ምንድነው ሰንደል ምናምን የተለያየ አስቀም ጥርቅም አድርጎ በልቶ ነው የሚመጣው። እዛ የሚያስቀምጡን ብር ምናምን ይዞ ነው የሚመጣው። ምንም አለ ጥሏል። የኔ ነው ለኔ ነው የተሰጠኝ አንተ ምናምን ብለው እንኳን የሚሟገት የለም። ግልጽ ነው ያል ምንም ቢወስዱባቸውም ያው ምንም የለም ወይ የስልቡሁም ዙባቡ ላ የስተንኪዱሁ ሚንሁ ሀይም ሊሆኑ አይችልም። እንኳን ዝንብ የያዘ እንኳን ይሄ ዝም ብሎ ጉብዝ አያደርግ ضعوፈ ደካማ ናቸው። አጣሪሁማ ፈላዩ ፈላዩ ማለት ከነሱ ሄዶ ወርዳኝ ምናምን የሚለው ወልመጥሉብ ተፈላጊውም ደካማ ግልጽ ነው። እነሱ የሚያመልከው ተመላኪው ደካማ ነው። ወሚን አኪል ሌላኛው አጠራር አላህ ስብሐነ ወተዓላ በምን አይነት መልኩ ጥሪ ያቀርብ ነበር? ተስፊሁል ሙሽሪኪን ሙሽሪኮችን ቂሎች ናቸው አላቸው። ተስፊህ ማለት ማለት ሰፊዎች ናችሁ፣ ቂሎች ናችሁ ብሎ አላህ ነገራቸው። አልሙሽሪኪን አለዚነ እነዚያ ያዕቡዱነ ገይረ አላህ ከአላህ ውጭ ምን የሚሉትን የሚያመልኩትን ቂሎች ናችሁ ብሎ ጠቀሰ። ከቀውሊህ ተዓላ አላህ ስብሓነ ወተዓላ እንዲህ እንዳለውላ ቃለ አላህ ብለዋል አተዕቡዱነ አተዕቡዱነ ትገዛላችሁ ወይ ሚን ዱንላህ ከማን ውጭ ከአላህ ውጭ ማላ የንፈኡኩም ሸይአ ምንንም የማይጠቅማችሁ ወላ የዱሩኩም ምንንም የማይጎዷችሁ ምንንም የማይጎዷችሁ ትገዛላችሁ አለ። ኡፍ ለኩም ኡፍ ኡፍ ነው ያው ሌላ ምን ኡፍ ወይም ደግሞ ፉፍ በሉ ኡፍ ይሄ እንግዲህ መሰራጨት ነው። ኧረ እንደው ኡፍ እንደው አይገባህም እንዴ ወይም ደግሞ ኡፍ ስትል ሌላኛው በእኛ ፉ የአግራሞት ፉ ስላላል ሁለቱንም መጠቀም ትችላላችሁ። ገብቷችኋል አባባሌ? ሁለቱም አግራሞት ነው። ኡፍ ስትል በቃ እንትን ብለህ ማለት ነው። ፉ ስትል ደግሞ እየተገረም ፉ ለኩም ለናንተ ፉ በጣም ትገርማላችሁ። ወይም ደግሞ ኡፍ ለኩም ለእናንተ ወሊማ ተዕቡዱን ምን ለምትሉትም ለምትገዙትም ሚን ዱንላህ ካላህ ለእናንተም ለምትገዙትም ገራሚ ነው። አፈላ ተአኪሉን ምን አትሉ ትንሽ ትንሽ እንደው ማስተንተን የለም እንዴ ያለ አፈላ ተአኪሉ አትረዱም አታስተነትኑም እንዴ ገብተሩ ፎ እንግዲህ አግራሞት ነው ኡፍ ደግሞ ስትል በቃ ወቀውሉሁ ተዓላ አላህ ሱብሓነሁ ወተዓላ ንግግር ይላል ወመን አضሉ ምንኛ ጠማማ አለ አለ አላህ ወመን አضሉ ምንኛ ጠማማ አለ ሚመን የድዑ ከሚጠራ ሰው የበለጠ ሚን ዱኒላህ ከአላህ ውጪ መላ የስተጂቡ ለሁ ለሱ መልስን የማይሰጡትን ኢላ የውም ልቅያማ እስከምን ድረስ እስከ ድረስ መልስ የማይሰጡትን ከተገዛ ሰው የበለጠ ጠማማ ምን አሉ? ቁጭ ብለን እስቲ ዝም ብለህ ዱዓ እያደረግ የቂያማ ድረስ ብለምነው ምንም መልስ አይሰጥም። ግልጽ ምንም መልስ አይሰጥም። ላ የስተጂቡ ለሁ ኢላ የውሚል ቂያማ ወሁም እነሱ እኮ እንደውም ማለት ወሁም እነሱ የሚጠሯቸው አማልክቶች አንዱ አኢሂም ከነሱ ልመና ጋፊሉ ምኖች ናቸው አለ። ምኖች ናቸው ሴቶች እ ዝንጉዎች ዝንጎች ናቸው። ወሚንሃ ከሷ ውስጥ ደግሞ በያኑ ማብራራቱን አላህ በያን ማብራራቱ ነው። አቂበቱል ሙሽሪኪን የሙሽሪኮች ምን አቂባ አቂባ ማለት ነው መጨረሻቸው። አቂባ ማለት ቅጣት አይደለም። አቂባ ማለት ማለት መጨረሻቸው። አልሙሽሪኪን የሙሽሪኮች አለዚነ እነዚያ ያዕቡዱነ ገይረ አላህ ከአላህ ውጪ የሚገዙትን እያብራራ ጠቅስ እያብራራ ጠቅሶታል። ምን ብሎ አቂባችሁ የከፋ ነው ተመለሱ፣ አላህን ብቻ ተገዙ ነው አይደል? አቂባችሁ የተበላሸ ነው በዚህ ከሞታችሁ አላህን ብቻ ተገዙ። ወበያን በማብራራት ማ ለሁ ማ ማ ሊሂ ማ ሊሂ ምን ነው ማ ሊሂ ማለት መመለሻቸው ነው ማሊሂ ማለት ማለት መመለስ ገንዘብ እንዳትሉ እሺ። ማሊሂ ማለት ማለት መመለሻቸው መድ አለው አይደለ? ገንዘብ ግን መድ የለውም ራሱ መድም ሳይደረግበት መድ ነው ገንዘብ። ማሊሂም ገንዘብ ወበያን ማብራራቱ ማሊሂም የነሱ መመለሻቸው ማ መን አበዱ ከማን ጋር ከተገዙት ጋር መመለሻቸው የከፋ መጨረሻቸው የከፋ መሆኑን አላህ እያብራራ አላህን ብቻ ተገዙ ብሏል። ሐይሱ ተተበራ እንዴት ከተባለ ሐይሱ ተተበራ በምትጠራ ጊዜ ማ ሚንሁም ከነሱ ቲልከል ማዕቡዳት እነዚህ ምን የሚሏቸው የሚገዟቸው ቲልከ ማለት እነዛኛዎቹ ማዕቡዳት ምን የሚሏቸው የሚገዟቸው አማልክቶች ይጠራሉ። ይጠራሉ ማለት ገብቷቸዋል። መጥራት ማለት ጥሪ ማለት አይደለም። እሺ እኛ የጠራነን ይላሉ። መጥራት ሲባል ንጽህና እንዳይመስላችሁ፣ ጠራ ሲባል ደግሞ ና እንዳይመስላችሁ። ለዛ ነው ማብራራላችሁ። ጭንቀቴ እየገባችሁ በደንብ ተከታተሉ። እሺ ሀይቱ ተተበራ በሚጠሩ ጊዜ እኛ የጠራነን ይላሉ ነው። እኛ ምን ያለን የጠራንን ይላሉ። ምንም ከነሱ ከነዚህ ከሚያመልኳቸው ከነበሩት አካሎች ነው። تلك المعبودات እነዛ ሲገዟቸው የነበሩት في احرج احرج ነው የሚለው في احرج المواقف በአስቸጋሪ ጊዜ እኛ ከእናንተ የጠራንን ይሏቸው። አላህ ግን ኢነላህ ላ ዩክሊፉ ሚዓድ ነው። እነዚህ ግን በጭንቀት ጊዜ እኛ ከእናንተ እየጠራን ሲገዟቸው፣ ሲዋደቁላቸው ቆይቶ ሲያበቁ ያ አስቸጋሪ ጊዜ መቼ ነው? ሴቶች የውመል ቂያማ ጊዜ ከእናንተ የጠራንን ብለው ይሏቸዋል። እንዴት ከማ ፊ ቀውሊሂ ተዓላ አላህ ስብሓነ ወተዓላ በነገረን ቃል ላይ ተብራርቷል። ምን አለ አላህ ስብሓነ ወተዓላ ولو يرى الذين ظلموا إذ يرون العذاب إذ يرون العذاب أن القوة لله جميعا وأن الله شديد العذاب إذ تبرأ الذين اتبعوا من الذين اتبعوا ورأوا العذاب وتقطعت بهم الأسباب وقال الذين اتبعوا لو أن لنا كمرة لو أن لنا كمرة فنتبرأ منهم كما تبرأوا منا كذلك يريهم الله أعمالهم حسرات عليهم وما هم بخارجين من النار من أرى ወለው የረ ለዚነ እነዚያ ባዩ ጊዜና ዘለሙ የበደሉት የበደሉት ከበደሉላ በደል ምንድን ነው? إن الشرك لظلم عظيم የበደሉት الذين أشركوا ማለት ነው። إذ يرون العذاب ቅጣትን ዝግ ሲመለከቷት ያውቃሉ በቃ ያዋጡናል ይሆኑናል ብለው የተለያዩ አማልክቶችን ተገዝተው ብለው ሲሄዱ ቂያማ ላይ በቃ ይጠቅሙናል ብለው ሸፋ ሲሉ ማፊ ሸፋ ምን የለም ሸፋ የለም። ግልጽ ነው። ያማልዱናል ያሉት ሁላ ምንም የሚጠቅሟቸው አይደለም። አ የሸፋ ሸርቶችን ተምረናል አይደል? ተምረናል አይደል? አዎ የሚማለደውም የሚያማልደውም አላህ ዘንድ የተወደዱ መሆን አለባቸው። አላህ ሲፈቅድላቸው አይደል? በሽርክ አይደል? ሲያዩ ልክ አዛቡን ይጠቅሙናል ብለው ወደ እነሱ ሲሄዱ በቃ የዛ ለዚና ሐቂቃ ይገለጽላቸውና እነል ቁወተ ሊላሂ ጀሚዓ ኃይሉን ላላላህ መሆኑን ያውቃሉ። ወአነ አላህ ሸዲዱል አዛብ አላህ እኮ በቅጣቱ ብርቱ መሆኑን ያውቃሉ። በዚህ ጊዜ ያዋጡናል ያሉት የት ገቡ ካላችሁ ኢስተበራ የቀሩ ጊዜ ናት። እኛ የቀራንን አሉ አለዚነ ቱቢዑ እነዚያ ምን ያሉት ምን ያሉት የተከተሏቸው የተከተሏቸው ሲገዟቸው ሲከተሏቸው የነበሩት ግልጽ ነው። ይጠቅሙናል ብለዋቸው ሚን አለዚነ ተበዑ ከነዚያ ከምን ካሉ ከተከተሏቸው አዎ አንተ እነሱን ድካ ስትከተል ኖርተ ኖረ ስታበቃ እዛ የለም ሂድልኝ ይላል። ከሸይጣን አንስተህ በል ገንዘብ የታውቃለሁ አለ ሸይጣን። ሰው ሲከሰው ምን አላህ ስብሐነ ወተዓላ ዘንድ ማለት አላህ ይኸው ሁሉም እሱን ያሳሳተኝ ይላል። ምን ትላለህ? ምን ይላል? ማዳ ምንድነው የሚለው አላህ ምንድነው የሚመልሰው? እኔ አስገደድኳችሁ እንዴ? ኑ እንዴ እኔን እኮ ብዬ አልኳችሁ ኢላ አንደ አውትኩም ፈስተጀብቱም ሊ ኑ አልኳችሁ እሺ ብለህ መጣ እምቢ ማለት መብት ነበር እምቢ ማለት ምን ነው መብት ነበር ግን ተከትለኝ መጣ ፈላ ተሉሙኒ ወሉሙ አንፉሰኩም እኔን አትውቀሱ ነፍሳችሁን ውቀሱ ይላል ሸይጣን ራሱ አሁንም የዛ ዕለት የተከተልከው የተከተሏቸው ሁላ ምን ይላሉ አረ እኛ ከእናንተ የጠራለን ይላል ወራው ላዳ ቅጣት ያሉ ወተቀጥ ሰዓት የዛለት ትቋረጣለች ቢህም በእነሱ ላይ አላስባብ አላስባብ ቢማዕና መወዳ ፍቅር የሚባል ነገር ሁላ ይቋረጣል። መዳረሻ ማለት ነው። አስባብ ማለት ማለት ነው በቋንቋ ወጥቶ መዳረሻ ማለት ነው አይደል? ሰበባቶች ይቋረጣሉ ሲል ማለት መወዳ ፍቅር በቃ እነዚህ ሲወዳቸው ወዲያውኑ ሲያመልኳቸው የነበሩት ሲክዷቸው ምን ይላሉ እ እነዚህም እ እናንተ ትጠቅሙናላችሁ ብለን ብናመልካችሁ ዛሬ እናንተን ከኛ ጠራችሁ። እስቲ እንስማ ምን ይሏቸዋል? ወቃለ الذين اتبعوا እነዚያ የተከተሏቸው በዚህ ዱንያ ላይ ሲገዟቸው የነበሩት ለው አነ ለና ለእኛ እኮ ቢኖረን አሉ ከረተን አንድ ጊዜ መመለስ ከረተን ማለት አንዴ እንደው ቻንስ ስትሆን ዱንያ ላይ ብንመለስ መመለስ ግን አለ ፈነተበረኡ ሚና ከነሱ እኛ ምን ምንጠራ ነበር። አናቃችሁ አንገዛችሁ ምን ነበር ዱንያ ላይ ምን ብንል ብንመለስ እኛም በቃ አንገዛችሁ ብለን ከነሱ እንጠራ ነበረ። كما تبرءوا منا ከኛ ምን እንዳሉት እንደጠሩት ዛሬ እነሱ እኛም አናቃችሁም እንዳሉ እኛም አናቃችሁም እንል ነበር። ግን አይሆን አላህ ምን አለ? ከዛሊከ እንደዚሁ ዩሪሂሙላህ አላህ ምን ይላቸዋል? እዛው ቅጣት ውስጥ ያሳያቸዋል። አዕማለሁም ስራቸውን ሐሰራቲን አለይህም በእነሱ ላይ ምን ብሎ ሐሰራት ማለት ነዳማ ማለት ጸጸት፣ ጸጸት ለዘላለም አዕማለሁም ሐሰራቲን አለይህም በእነሱ ላይ በቃ ጸጸት ነደም ሆኖ ይቆይባ ያሳያቸዋል። ግን አሁን ምሳሌ ኢሳንም የተገዛው እንዲህ ነው። አንተ ቁልተ ሊናስ ተኺዙኒ ወኡሚ ኢላሐይን ሚን ዱኒላህ ያመጣላል መሰለኝ አላውቅም። አዎ ያመጣል ያመጣል። እኔ ታውቃለሁኝ፣ እኔ ተገዙኝ አላልኩም። ግጣ ያልኳቸውም አን ዕቡዱላህ አይደለ አላህን ተገዙኝ ያልኩት ብሎ ነው የመለሰው። ምንም በቃ እሱም ቢሆን ይቀራል። ወማሁም እነሱ እኮ ቢኻሪጂን የሚወጡ አይደሉም ሚነን ናር ከእሳት ይላል። ደስ ይለኛል። ዘጠኝ ላይ ይሰማችኋል? እሺ ድምፄንም ቀንሼ ቢሆን ደክሞኛል። ትንሽ ልጨርስላችሁ። ወቀውሉሁ ተዓላ አላህ ስብሓነ ወተዓላ ብሎ ይላል ወየውመል ቂያማ የትንሣኤ ቀን የክፉሩነ ቢሽርኪኩም በእናንተ ባጋራችሁት ይክዳሉ። እነዛ ስታጋሮጧቸው ይጠቅሙናል ብላችሁ ያላችኋቸው ወየውም መልቂያም የትንሣኤ ቀን የክፉሩነ ይክዳሉ። ቢሽርኪኩም ባጋራችሁት ነገር ይክዳሉ። ኧረ እኛ አናውቅም፣ ማን ካላህ ውጪ ማን ተገዙን አላችሁ? ማን ተገዙን ተገዙ ብለናል ብለው ይክዳሉ። ወላ ዩነቢኡከ ያ ሙሐመድ የሚነግርህ የለም ሚስሉ ከቢር እንደ ውስጥ አዋቂው ነጋሪ ለአንተ የለም። የውስጥ አዋቂ ማን ነው? ሴቶች አላህ እንደ ውስጥ አዋቂው ለአንተ የሚነግርህ የለም አላቸው ለነቢዩ። ወቀውሉሁ ወመን አበሉ ምንኛ ጠማማ አለ ይመየዱ ሚን ዱንላህ ከአላህ ውጭ ያለም የተገዛ የበለጠ መን ላ የስተጂቡ ለሁ ኢላ የውም ልቅያማ ወሁም አን ዱዓኢህም ጋፊሉን። ይህ ቅድም ቀርተነዋል። ወኢዛ ሑሽረ ናሱ ችን ያልቀራል የሰው ልጆች ሲሰበሰቡ ለንንዳ ካኑ ለሁም አዕዳአን ሲገዟቸው የነበሩት ምን ይሆኗቸዋል? ምን ይሆኗቸዋል? ጠላት አላህ ያስተህለኪ ጠላት ይሆኗቸዋል። ወካኑ ይሆናሉም ቢዒባደቲም በእነሱ ማምለክ ካፊሪን ምን ይሆናሉ? ከሃዲያኖች ይሆናል። ይክዷቸዋል። በቃ እኛ አናቅላችሁ ገንዘብ ማን ተገዙን አላችሁ ብለና ብለው ሽምጥጥ ነው።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 አያውቅም አላ ያውቃል። እያወቀ ግን መላእክቶችን አስቀምጦ ይጠይቃሉ። አላህ መላእክቶችን ምን ብለው ይመልሳሉ? ቃሉ ብለው ያሉ መላእክቶች ሱብሓነክ ምን ይበል ጥራት ይገባል። አንተ ወልዩና አንተ ረዳታችን ነህ። ሚን ዱንህም ከነሱ ውጪ ረዳታችን ነህ። ወልይ ማለት ጋር ናጦር ረዳታችን ነህ። من دونهم ከነሱ بل كانوا በእርግጥ ነበሩ يعبدون الجن ምን ነበር ሲገዙ የነበሩት አጋንንትን ነው ሲገዙ የነበሩት። ምክንያቱም ለሽርክ ሁላ የሚገፋፋው ማን ነው? ማን ነው እ ጂን ነው ሸይጣን يعبدون الجن ሲል ሸይጣን ማለት ነው። እዚህ ጋር እሺ ሙስሊሞቹ ናቸው። አክሰሩም አብዛኞቹ ቢህም በእነሱም ሙእሚኑን ምን ነበሩ በሸይጣኖች ምኖች ነበሩ? አማኞች ነበሩ ይላል። وقوله تعالى وإذ قال الله يا عيسى ابن مريم يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق وإذ قال الله الله بارك فينا يا عيسى ابن مريم يا مريم لج عيسى يومكو أنت قلت للناس أنت لسو لجوج بلا هالذي اتخذوني من بل يا يازني منين زين ወኡሚየ እንዲሁም ማን እናቴን ኢላሐይኒ ሚን ዱንላህ ሁለት አማልክቶች አድርጋችሁ ያዙኝ ብለሃል በይ ብሎ ይጠይቀዋል አላህ እያወቀ ቃለ ብሎ ይላል ሱብሓነከ ጥራት ይገባማ የኩኑ ሊ ለእኔ አይገባኝም አናቁለ ልል ልናገር ማ ለይሰ ሊ ቢሐቅ ለእኔ የሌለኝም በእውነት ይላል هذا وصلى الله على نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه